قل إن والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم وهو ثلاثة أنواع صبر وهو ثلاثة أنواع صبر على فعل ما أمر الله به وصبر على ترك ما نهى الله عنه وصبر على ما قدر الله من المصائب وهو السوء صبر የሚባለው ነገር ثلاثة أنواع ስንት አይነት ነው ሶስት አይነት ነው ይላል የሰብር አይነት ሶስት ነው አለ ሰብሩን على فعل ما أمر الله به ትዕግስት ማድረግ ነው አላህ ስብሓንሁ ወተዓላ በሰራ በወሰነው ውሳኔው ማለት ነው ወሰብሩን አላ ተርኪ ማነሃ አላሁ አንሁ የመጀመሪያው ሰብሩን ትዕግስት ማድረግ ነው። አላ ፊዕሊ በመተግበር ላይ በመተግበር በመስራት ላይ ማ አመረ አላሁ ቢህ አላህ ያዘዘውን ነገር በመተግበር ላይ ሰብር ማድረግ ማለት ሰላት አዞናል፣ በሰላት ላይ በመታገዝ በጾም ላይ እንደ የተለያዩ አላህ አሚሮች ላይ መታገዝ በዛ ላይ አጥብቆ በመያዝ መቆየት ማለት ወሰብሩን አላ ተርኪ ማና አላህ አላህ በከለከለው ነገር ላይ ደግሞ በመተው ሰብር ማድረግ በመተው ሰው የተለያየ ጸያፍ ተግባርን ይተዋል ከማማት ጀምሮ ዝሙትን ሌላ እያለ ማለት ነው ያንን በመተው ላይ ሰብር ማድረግ ነው አላ ተርኪ ማና አላሁ አንሁ ሌላኛው ሰብሩን አላማ ቀደረሁ አላህ በወሰነው ነገር ላይ ሰብር ማድረግ ይህ ደግሞ አላህ በወሰነው በእሱ ላይ የሚያመጣበት ፈተና በአካሉ ላይ ሊሆን ይችላል በቤተሰቡ ላይ የተለያየ ነገር ይህ ደግሞ አላህ በወሰነው ነገር ሰብር ማድረግ ነው ሚነል መሳኢብ በሚደርስበት ችግር ማለት ነው ቃል አላሁ ተዓላ ይህንን በማስመለከት አላህ ስብሓን ወተዓላ ብሎ ይላል ما أصاب من مصيبة إلا بإذن الله ومن يؤمن بالله يهدي قلبه ما أصاب ما أصاب إن ما يدرس من مصيبة كمصيبة كشجر إلا بإذن الله والله سبحانه وتعالى فكار بها نمشي يعني قال يعني قال يدرس زند الله سبحانه وتعالى فكار بنور بتنجي ወመን ዩእሚን ቢላህ በአላህ ያመነ እጅግሩን የሰጠ ያመነ የህዲ ቀልበህ አላህ ቀልቡን ይመራዋል አለ وقال قال علقمة علقمة ይህንን ሲፈስር ምን ይላል ወረጁል እሱ ያ ሰው ነው ቱሲቡሁ ልሙሲባ አንድ ሙሲባ ይደርስበታል አንድ ሙሲባ ችግር ይነከዋል ፈያዕለመ ያውቃል አነሃ ምን ዕንድላህ ከአላህ ዘንድ መሆኗን የመጀመሪያው ያውቃል። ከአላህ ዘንድ መሆኗን የመጀመሪያው ያውቃል። ሁለተኛው ደግሞ ፈየርዳ ፈየርዳ ምን ይላል? ይወዳል። አላህ የወሰነበትን ነገር ይወዳል። ወዩሰልም እጅ እግሩን ይሰጣል፣ ታዛዥ ነው። ሱብሃንአላህ የመጀመሪያው ምንድን ነው? ዘንድ መሆኗን ያውቃል። ከዛ ይወዳል። ከዛ እጁን ይሰጣል፣ ታዛዥ ይሆናል። በጣም በጣም ከባድ ነገር ነው። እኛ በሰብር ላይ ብቻ ብንገደብ ራሱ ትልቅ እድል ነው። እንኳን አይደለም ሌላው መውደድ አይደለም። وقال غيره ሌሎችም ብለዋል في معنى الآية አንቀጹን ጽንሰ ሀሳብ ትርጉም በተመለከተ ሌሎችም ሌላ ብለዋል። አይ ማለት ማ አሳበትሁ ሙሲበቱን አንድ ሙሲባ ችግር አይነካውም ሰውየውን የቁርአን አንቀጹን ትርጓሜ እየነገሩ ነው ጽንሰ ሀሳቡን ፈዓሊመ ያው አወቀ አነሃ ቢቀደሪላህ እሷ ከማሞ ነው ከአላህ የተወሰነች መሆኗን አወቀ ፈዓሊመ አወቀ አነሃ ቢቀደሪላህ በአላህ ውሳኔ እንደሆነች አወቀ ከዛስ ፈሰበር ምን አደረገ ሰብር አደረገ፣ ትዕግስት አደረገ። ወህተሰበ የእሱን ደግሞ አጅር አገኛለሁ ብሎ ተሳሰበ። ወህተሰበ ተሳሰበ አጅሩን በማግኘት ዙሪያ ወስተስለመ እጅግሩንም ሰጠ። ወስተስለመ እጅግሩንም ሰጠ ወይም ታዛዥ ሆነ። ሊቀዳኢላህ ለአላህ ምን ፍርድ ውሳኔ። በዚህ ጊዜ ሰውየው ሲወድ እጅግሩን ሲሰጥ አላህ ደግሞ ሀደላሁ قلبه። አላህ ቀልቡን ምን አለው መራው ወዴት ይነግረናል ወአወደሁ ቀልቡን መራው ወደ ቅናቻ መንገድ ማለት ነው الجزاء من جنس አላህ በወሰነው ነገር እኛ ስንወድ ያው እንግዲህ በሰራነው ስራ መልካም አንጻር እንመነዳለንና ይመራዋል ቀልቡን وعوضه ይተካለታል عما فاته ምን ያለው ያመለጠውን ነገር ሚነ ዱንያ ከቀርቢቱ ዓለም ሁደን ቅናቻ የሚሆን ፊ ቀልቢህ በቀልቡ ላይ ወየቂንን ሳዲቃ ደግሞ እርግጠኝነትን የተሟላ እውነተኝነትን ያላብሷል። ወየቂንን ሳዲቃ እውነተኝነትን የተላበሰ የቂን እርግጠኝነት አላህ ይሰጠዋል። ወቀድ ዩክሊፉ ዐለይህ እንዲሁም ሌላ ሽልማትም አለ። ምንድን ነው ከተባለ ወቀድ ዩክሊፉ ዐለይህ አላህ ይተካለታል። ማ ካነ አኸዘ ሚንሁ ከሱ የያዘው የነበረውን ነገር አላህ ምን ይልለታል? ይተካለታል። የያዘበትን ነገር ያልሰጠውን ነገር ግልጽ ነው። ያው አላህ ይተካለታል ማለት ነው። وقال سعيد بن جبير ሰዒድ ብን ጁበይር ደግሞ አሁን የላይኛውን የቁርአን አንቀጽን ነው እያብራሩልን ያለው ጽንሰ ሐሳቡን ማለት ነው ما أصاب من مصيبة إلا بإذن الله ومن يؤمن بالله يهد قلبه የሚለው ومن يؤمن بالله يهد قلبه ማለት አለ ሰዒድ ብን ጁበይር ደግሞ ከታቢዕዮች ምን አለ يعني ማለትም የስተርጂዕ ቀልቡን ይመራዋል ማለት እስትርጃዕ እንዲያደርግ አላህ ይወፍቀዋል ማለት ነው። እስትርጃዕ እንዲያደርግ አላህ ይወፍቀዋል። እስትርጃዕ ማለት ኢና ሊላህ ወኢና ኢለይህ ራጂዑን ብሎ በቃ ወደ አላህ እንዲመለስ ይረዳዋል። ወየቁሉ ብሎ ይላል ኢና ሊላህ እኛ የአላህ ነን፣ ወኢና እኛ እኮ ኢለይህ ወደ እሱም ወደ አላህ ራጂዑን ተመላሾች ነን የሚለውን አላህ ይወፍቀዋል ይላል። وفي الآية الكريمة بتكبر انجلي يقرآن انقص دليل في الآية الكريمة دليل من ملاكة النجر الله على أن الأعمال ስራዎች ምን الإيمان ከኢማን ናቸው ስራዎች በአጠቃላይ ከምንድን ናቸው ከኢማን ናቸው የቀልብ ተግባርም ይሁን የምላስም የማንኛውም ማለት ነው من الإيمان وعلى أن الصبر ትዕግስት ማድረግ سبب لهداية ቁሉብ አላህ ስብሓንሁ ወተዓላ ልቦናን ወደ ቀናቻ መንገድ እንዲመራው ሰበብ ሰብር ማድረግ ሰብር ካደረግን ልባችንን ወደ ቀናቻ መንገድ አላህ የተመራ ያደርገዋል። ወአነል ሙእሚን አንድ አማኝ እኮ የሕታጅ ኢለ ሰብሪ ሰብር ያስፈልገዋል። የሕታጅ አንድ ሙእሚን ሰብር ያስፈልገዋል። ኢለ ሰብሪ ፊ ኩል ልመዋቅፍ በሁሉም ወቂፎች ላይ እያንዳንዱ በሚያጋጥሙት ነገሮች ላይ ሰብር ያስፈልጋል። የሆነ ጊዜ አድርጎ የሆነ ጊዜ ላይ የሚቶ የሆነ ጊዜ ተላብሶት ይህንን ባህሪ የሆነ ጊዜ ላይ አውልቆ የሚጥለው አይደለም ማለት ነው። ሰብር ያስፈልገዋል። የሕታጅ ኢለይህ መዐ ነፍሲህ የመጀመሪያው ከነፍሱ ጋር ሰብር ያስፈልገዋል። እሷን በመቆጣጠር ዙሪያ ላይ ማለት ነው። አማአመ አዋሚሪላህ ሜት ከተባለ ከአላህ ስብሓንሁ ወተዓላ ትእዛዝ ፊት ለፊት አላህ ባዘዘው ነገር ላይ ሰብር አድርጎ በመቆየት ላይ ማለት ወነዋሂህ እንዲህም በክልከላው ላይ ሰብር አድርጎ መቆየት። እንግዲህ ሰብር ማለት ምን ማለት ነው? ሀብሱን ነፍስ ብለናል አይደል ነፍስን ማገት ወመንዕ እንዲሁም መከልከል ማገት ማለት ነው። ስለዚህ ነፍሳችንን በአላህ ትእዛዝ ላይ እናግታታለን እናቆያታለን ማለት ቢልዛሚ ነፍሲሂ ነፍሱን በመያዝ ቢልቲዛሚሃ መያዝ ባለባት ነገር ነው ቢልቲዛሚሃ መያዝ ባለባት ነገር ላይ እንድትይዝ ማቆየት ነው ويحتاج ሌላኛው አንድ ሙእሚን ያስፈልገዋል إلى الصبر ወደ ሰብር في مواقف الدعوة ወደ አላህ ስብሓነሁ ወተዓላ ጎዳና ጥሪ ሲያደርግ ዳዕዋ ማድረግ እኔ የሙእሚኖች ስራ ነው አይደል እንዴ ወደ ቅናቸው መንገድ መጣራት በጥሩ ማዘዝ ከመጥፎ መከልከል የእነሱ ስራ ስለሆነ ይህ ስራ ደግሞ ሰብር ያስፈልገዋል ባረከላሁ ፊኩም አላህ ተዓላ አላማ የናሉ በሚያጋጥሙ ፊ ሰቢልሃ አይ ፊ ሰቢል ዳዕዋ በዳዕዋ መንገድ ላይ በሚያጋጥመው ሚን መሸቃ ምን ያጋጥመዋል?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 አዎ ትግል ማድረግ አለብህ። ኢና ረበከ እነሆ ጌታ ሁወ አዕለም እሱ አዋቂ ነው። ቢመን ضለ አን ሰቢሊህ ከሱ መንገድ ከቀናቸው መንገድ የጠመመን የሚያውቅ ጌታ ነው አምላክ አላህ ይላል። ወሁወ እሱ አዕለሙ ቢልሙህተዲን ቅናቸውን መንገድንም ይዘው የሚጓዙ ሰዎችን አዋቂ ነው በማለት አላህ ስብሓንሁ ወተዓላ ይናገራል ማለት ነው። ኢላ ቀውሊህ ወስቢር ታገስ። ወማ ሰብሩከ ያንተ እኮ ትዕግስት አይደለም ኢላ ቢላህ በማን በአላህ እንጂ ወስቢር ታገስ። ወማ ሰብሩከ ኢላ ቢላህ ያንተ ትዕግስት እኮ አይደለም በአላህ ላይ እንጂ ግልጽ ነው። በአላህ መንገድ ላይ ነው። ይህንን ካደረግ አጅር ላቅ ያለ ነው ነው ይሄ እንግዲህ ሁለተኛው ስንት አለን? አንደኛው ከነፍሱ ጋር በሚኖረው ሁኔታ ሰብር ማድረግ አለበት። አንደኛው ነው አይደል? ሁለተኛው ደግሞ በምን ላይ በዳዕዋ ሁኔታ ላይ ትዕግስት ማድረግ አለበት ነው። ሶስተኛው ደግሞ يحتاج الى الصبر في موقف الامر بالمعروف والنهي عن المنكر በጥሩ በማዘዝ መውቂፍ አቋም ላይ የሚሆን ስራ ላይ ከመጥፎ በመከልከል ላይም ቢሆን አዎ ሰብር ያስፈልገዋል። አላማ ዩላቂሂ የሚያጋጥመውን አላማ ዩላቂ በሚያጋጥመው ነገር ላይ ሚን አዘን ናሲ የሰዎች ምን አዛ ማለት ነው። የሰዎች እንቅፋትነት የሰዎች እንደ ችግር ፈጣሪነት መቀመጣቸው ማለት ነው። ቃለ አላሁ ተዓላ አላህ ስብሓነ ወተዓላ ብሎ ይላል አልሉቅማን ስለ ሉቅማን ሲናገር ለልጁ ሲመክረው ለልጁ ሲመክረው ሉቅማን ምን አለ? ያ ቡነየ አቂም ሰላተ ወእሙር ቢልማዕሩፍ ወንሃ ዐኒል ሙንከር واصبر على ما أصابك إن ذلك من عزم الأمور يا بني لجي هوي أقم الصلاة صلاة سجد وأمر بالمعروف بملكام مزز وانهى عن المنكر كسياف نجر كالكل كونجل واصبر تاجس على ما أصابك ባጋጠመህ ነገር ላይ ምን በል ታገስ፣ ትዕግስት ይኑርህ። ኢነ ዛሊክ እነሆ እኮ ይህ አለ ሚን ዐዝሚል ኡሙር ዐዝሚል ኡሙር ማለት አለዚ የሕታጅ ኢለል ኢስቲቃማ ቀጥ ማለትን ከሚያስፈልጋቸው ነገር ቁርጠኝነትን ከሚያስፈልጋቸው ምኖች ነገራቶች ውስጥ ነው ይላል ናዝሚ ልዑሙር ሌሎቹም በጣም ከባድ ከሚባሉ ነገሮች ውስጥ ነው ብለውም የሚፈስሩ አሉ ናም ወልሙእሚኑ አንድ አማኝ እኮ ቢሓጀትን ኢለ ሰብር ወደ ሰብር በጣም ፈላጊ ነው አንድ አማኝ አማመ መዋጀሀትህ አልመሳኢብ አማመ ሙዋጀሃቲሂ በሚያጋጥመው ጊዜ አማመ ሙዋጀሃ ሙዋጀሃ ማለት ምን ማለት ነው? ምን ሲል ሲፋለም ሲፋጠጥ አማም ማለት ፊት ለፊት ማለት ነው። አማመ ሙዋጀሃቲሂ አልመሳኢብ ሙሲባዎች ፊት ለፊት ሲያጋጥሙት ሲፋለም ከነሱ ጋር ፊት ለፊት ለፊት ለፊት ሲፋጠጥ በጣም ሰብር ያስፈልገዋል። አለቲ ተጅሪ አለይህ ያቺ ሙሲባ በሱ ላይ ምን የምትል የምትፈስ በሱ ላይ የምትፈስበት እንዲሁ የምትከሰትበት በሆነች ሙሲባ ማለት ነው ችግር ይህ ሙሲባው ሲመጣበት ቢአይ ዓለመ ሊያውቅ ይገባል አነሃ ሚን ዕንድላህ ከአላህ ዘንድ መሆኗን ሊያውቅ ይገባል የመጀመሪያ ፈየርዳ ምን ሊል ሁለተኛ ሊወድ ይገባል ሶስተኛው ይሰልም አዎ እጅ እግሩን መስጠት አለበት። ቀደረ አላህ ወማ ሻአ ፈዓለ ኢና ሊላህ ወኢና ኢለይህ ራጂዑን ብሎ ይቀበላል ማለት ነው። ወየሕቢስ ነፍሰሁ ነፍሱን ሊያግት ይገባል። አኒል ጀዝዕ ከምን ከመሳን ወተሰኹጢ ከመቆጣት አለዚ ቀድ የዝሀሩ ዐለ ሊሳን መቆጣት የሚባለው አንዳንድ ጊዜ በምላስ ላይ በግልጽ ሊታይ ይችላል። አንዳንዱ በቃ የደረሰበት ሙሲባን ተንተርሶ በቃ የማይለፈልፈው ነገር የለም ማለት ነው። ያዙ ይልቀቁኝ ነው በቃ የሚለው ማለት ነው። ግልጽ ነው። ምን ነው አላህ ምን ነው ማየት ተሳነው የሚልም አለ ሙሲባ ሲደርሰው እኔ ላይ እንዲህ አይነት ሙሲባ የሚያመጣብኝ ግልጽ ነው እያለ ሐታ ከአላህ Subhanahu ወተዓላ አዋሚር የሚወጣ አለ፣ ኩፍር ውስጥ የሚገባ አለ፣ ሽርክ ውስጥ የሚገባ አለ። ዝም ብሎ ምላሱን ይለቀዋል ማለት ነው ያለምንም ገደብ ማለት ነው ወልጀዋሪህ በአካሉ ላይም ይወጣል አንዳንዱ ዕቃ መስበር ልብስ መቅደድ ይሄ መሳሰል በመሰረቱ ምንም የሚያተርፍለት ነገር የለም እነዚህን ነገሮች ማድረጉ ከፈለገ ይጨመርለታል አይደል ምንም ያመጣው ነገር የለም ግን የባሰ ክስረት እንጂ ማለት ነው እና ሰብር ማድረግ ከሙእሚን የሚጠበቅ ነው ማለት ነው وهذا ይህ እንግዲህ من صميم العقيدة ሰሚም ማለት ጥርት ያለ ማለት ነው ሙሕድል ኻልስ ማለት ጥርት ያለና ንጽት ያለ አቂዳ ነው በሰብር መገለጽ ማለት ነው ይህ አይነት ባህሪ መላበስ لأن الإيمان بالقدر مكنياتهم الله بوسنو نجر مامن هو أحد أركان الإيمان አንደኛው መሰረት ነው የሚባለው ከኢማን መሰረቶች አስታ ከስንቱ ከስድስቱ ማለት ነው አንደኛው ነው ማለት ነው በቀደር ማመን ወሰመረቱሁ ሰብር ወሰመረቱሁ በአላህ በወሰነው ነገር የማመን የማመን ፍሬው ደግሞ ሰብር ነው። ግልጽ ነው። ሰውየው ትክክለኛ በቀደር አላህ በወሰነው ነገር ማመኑ የምታየው ሰብር ሲያደርግ ነው። አለል መሳኢቢ በደረሰበት ምን ሙሲባ ችግር ማለት ነው። ሰብር ሲያደርግ እውነት ይሄ ሰውዬ ትክክለኛ በምን አምኗል በምን አምኗል አላህ በወሰነበት ነገር አምነዋል እንላለን። ፈመን ለም የስቢር አለል መሳኢብ አው ትዕግስት ያላደረገ አላህ ምን ባለበት ባደረሰበት ሙሲባ አለል መሳኢብ በሙሲባ ላይ በችግሮች ላይ ትዕግስት ያላደረገ ፈሃዛ ደሊሉን አላ ፍቅዳን ሀደ ሩክን ይህ ያመላክተናል። ይህ ሰው አንድን የአርካኑል ኢማን የኢማን መሰረት የሚባለውን እንዳጣ أو أوضع فيه لديه ويسوزنت دكاما مهنو بكدر لي إماما نيتا ودكاما يشكولك ولمون يا ومن ثم أي هناك انقري كزي تنترسن الزيلي سيكيف أمام المصائب سيكيف يكمل أمام المصائب موقف الجزع كزي تنسى إيمان دكاما كمون تنسى الزيلي انقري ይህ ደካማ ኢማን ወይም የተሽመደመደ ግልጽ ነው ኢማንን ይዞ ሰውየው ሰየቂፍ ይቆማል አማመል መሳኢብ ሙሲባዎች የሚደርሱት ችግሮች ፊት ለፊት ይቆማል መውቂፍ አልጀዘዒ የመሳን መውቂፍ የመሳን አቋቋምን ይቆማል ወተሰፉጢ የመቆጣት ከዛ በኋላ ደግሞ ያው እንግዲህ ሲቆጣ ሰብር ሲያጣ ትርፉ ደግሞ የባሰ ይሆናል ማለት ነው وقد أخبر النبي صلى الله عليه وسلم ነቢ عليه الصلاة والسلام ደግሞ ተነግረዋል أن هذا كفر አው ሰብር ማጣት ወይም ደግሞ ቀደርን ማማረር መቆጣት እና هذا كفر ኩፍር ነው ብሏል ክህደት ነው ብሏል يخل بالعقيدة الإسلامية ኢስላማዊ በሆነው እምነት ላይ ምን የሚል ክፍተትን የሚያመጣ የሆነ ነገር ነው ማለት ክህደት እንደሆነ ነቢዩ ተናገሩ ማለት ነው ሰውየውን ቀጥታ ከእስልምና ባያስወጣውም ففي صحيح مسلم عن ابي هريره ان رسول الله صلى الله عليه وسلم قال ሰሂህ ሙስሊም ላይ ከአቡ ሁረይራ የሚስተላለፍ አለ ነቢ عليه الصلاة والسلام ብለዋል اثنتان في الناس هما بهم كفر። اثنتان ሁለት ተግባሮች አሉ في الناس በሰዎች ውስጥ هما بهم كفر። እነዛ ተግባራቶች ምን ይሆኑ ክህደት ይሆኑ الطعن في النسب በዘር መወጋጋትና አዎ አንቺ እንትን ዘር አንቺ እንትን ዘር ብሎ የራስን ከፍ የሌላውን ዝቅ እያደረጉ በዘር መወጋጋት ማለት ወንያሐቱ ዐለል መይት በሟች ላይ ደግሞ ሙሾ ማውረድ ሙሾ ማውረድ በሟች ላይ ማለት ነው። አዎ ሙሲባ እንግዲህ ነው አይደለም የአንድ ቤተ ዘመድ ወይም ሰው መሞት። ስለዚህ በዛ ላይ ሙሾ ማውረድም ኩፍር ነው ብሏል። ኩፍር ሲባል ግን ምን አይነት ነው? እስቲ ሙአሊፉ ራሱ ያብራራልናል። ፈሐታኒ አልኸስለታኒ እነዚህ ሁለቶቹ ይላል። ፈሐታኒ አልኸስለታኒ እነዚህ ሁለት አይነት ተግባራቶች ኸስለታኒ ማለት ሁለት አይነት ማለት ሚን ኺሳል ልኩፍር ከኩፍር አይነቶች ውስጥ ናቸው። ለምን ከተባለ ሊአነሃ ሊአነሁማ ምክንያቱም ሁለቱም እነዚህ ሚን አዕማል ልጃሂልያ ከጃሂልዮች ተግባር ውስጥ ነው። ጃሂሎች ከሚፈጽሙት ተግባር ውስጥ ነው። ولكن ነገር ግን ليس من قام به شعبة من شعب الكفر ولكن ነገር ግን ليس አይደለም من قام به በዚህ ተግባር ላይ የቆመ شعبة من شعب الكفر የኩፍርን ሹዓብ ሹዓብ ማለት ማለት ቅርንጫፍን ይዟል ማለት አይደለም የሲሩ ካፍረን አልኩፍር አልሙጥለቅ ልቅ የሆነውን የክህደት ልብስም ይላበሳል ማለት አይደለም ሙጥለቅ ማለት ማለት ልቅ የሆነውን ዝም ብሎ ገደብ የሌለውን በቃ ካፍር እውነትም እንደዚህ እንዳሉት እንደ አይሁድ እና ነሳራ የምናየው አይደለም ግን የኩፍሮችን መንገድ ውስጥ የቀነጨበው አለ ነው ወፈርቁ በይነ ልኩፍሪ ልሙዓረፍ ቢላም ወፈርቁ ልዩነቱ በይነ ልኩፍሪ ልሙዓረፍ ቢላም በላም የተገለጸች የሆነችዋ ኩፍርና በላም ያልተገለጸችዋ ኩፍር ልዩነት አለው። እደግመዋለሁ። ላም አል ያለባት ማለት ነው። አል ይህ አረ እንግሊዘኛ ቋንቋ ላይ እንዳለው ማለት ነው። ዶር ዘዶር እንደምትሉት ግልጽ ነው። ዘዶር የሚባለው ምንድን ነው? የሚታወቅ ነው አይደለ? ግልጽ ነው። ዶር ስንል ግን ማንኛውም በር ሊሆን ይችላል። ዘዶር ግን የሆነ የሚታወቅ ነው። ፊት ለፊት ያለው ሊሆን ይችላል ወይ የሆነ ስለዚህ አል ደግሞ ሲገባ እንደዛ ነው። ግልጽ ነው። በአረብኛ ቋንቋ ላይ የሆነ ኩፍር ስንል አል ኩፍር ካለ ያ የሚታወቀውን ከመንገድ የሚያወጣው ነው። ግልጽ ነው። ልቅ የሆነው ግን ሲሆን ማለት ነው የመሀይማን ማህበረሰብ የሰሩትን ተግባር ተግበውን ለማሳየት ነው ማለት ነው። ከማ ፊ ቀውሊሂ ሰለላሁ ዐለይሂ ወሰለም ለይሰ በይነ ልዓብዲ ያው አሁን ይሄ እንግዲህ አል ያለበት ነው ማለት ነው። ይሄ በቃ የሚታወቀው ኩፍር ነው። ለይሰ በይነ ልዓብዲ ወበይነ ልኩፍሪ አው ሽርኪ ኢላ ተርኩ ሰላት አሉ ነቢዩ። ለይሰ የለም በይነ ልዓብዲ በአንድ ባሪያና ወበይነ ልኩፍሪ በክህደት መካከል አል ስለገባ ትክክለኛው ኩፍር ነው የተፈለገው። አብ ሽርክ ወይም በሽርክ መካከል ኢላ ተርኩ ሰላት ሰላትን መተው። ስለዚህ ሰላትን መተው ትክክለኛው ከመንገድ የሚያወጣው ኩፍር ወይም ሽርክ ነው ማለት ግልጽ ነው። እንደዛኛው አይደለም። ያ ግን كفر دون الكفر ነው። ከኩፍር ያነሰ ኩፍር ነው። بمعنى كفر أصغر ነው ማለት ነው። وبين كفر منكر منكر በሆነው ኩፍር መካከል ልዩነት አለ። وبين كفر منكر ማለት نكرة የሆነ ማለት ነው። نكرة ና ማዕሪፋ ይባላል። ይሄ በነህው ትምህርት ወይም በቋንቋ ጠበብቶች መካከል ወበይነ ኩፍር ሙነከር ማለት ሙነከር ገብቷቸዋል። ሴቶች አል ያልገባበት ማለት ነው። ወይም ልክ ዶር ብል ጊዜ ቅድም እንደሰጧችሁ ወይም ሃውስ እና ዘ ሃውስ እንደሚለው ልዩነቱ ማለት ነው። ከማ ፊ ሀዘል ሐዲስ እንደዚህ ሀዲስ ላይ እንደተጠቀሰው ማለት ነው። ወፊ ሰሒሐይን ስለዚህ ራሱ ሰብር አለማድረግ እና ሙሾ ማውረድ ኩፍር ነው። ከመንገድ የሚያወጣው ዋናው ኩፍር ባይሆንም ያው የዛው ክፍል ነው ነው ወፊ ሰሒሐይን ቡኻሪና ሙስሊም በዘገቡት ዘገባ ደግሞ ሰሒሐይን ካለ ቡኻሪና ሙስሊም ነው የተፈለገው እዚህ ጋር ለይሰ ሚና አሉ ነብዩ ከኛ አይደለም ምን ደረበ الخدود ጉንጭ መታ ወሸቀል ጁዩብ አንገትጌን የቀደደ ይሄ ሁላ እንግዲህ የውዴታ አይደለም፣ የቁጣ ነው። ግልጽ ነው። በውዴታ የአንድን ሰው ጉጭ ሊመታ ወይም የራሱን ሰው ሙሲባ ደርሶበት ነው። አንገት ግን የቀደደ የውዴታ አይደለም፣ እንግዲህ ሙሲባ ደርሶበት ነው ማለት ነው። ወይም እንደው ሲላፋ ዝም ብሎ አይደለም። ግልጽ ነው አለ የቀደደው ማለት ነው። ወዳ ቢዳዕ ወልጃሂልያ የማህይማንን ጥሪ የተጣራ የመሀይማንን ጥሪ የተጣራ የነሱ እንደነሱ ኡኡታን ያቀለጠ ማለት ነው ምን አይነት ነው ጥሪው ከተባለ ወቀውሉሁ ፊል ሐዲስ ወዳዕ ቢዳዕወ ልጃሂልያ ማለት ቃለ እብን ልቀይም እብን ልቀይም ለዚህ ትርጓሜ የሚያስቀድምጥልን አለ ምን አለ አዱዓ ቢዳዕወ ልጃሂልያ የመሀይማንን ጥሪ መጣራት ማለት ትርጓሜው አለ والتع... الدعاء بدعوى الجاهلية والتعزي ቢአዛኢህም የእሱም ታዕዚያ ታዕዚያ ማለት ነው የመጽናናት ሁኔታ አይደለ ታዕዚያ ማለት ቢአዛኢሂም እንደነሱ ነው። በቃ የመጽናናቱም ሁኔታ ሙሲባ ሲደርስበት የሚጽናናው እንግዲህ እቃ ሰብሮ ልብስ ቀዶ ነው። ግልጽ ወይም ይመታ መጥቶ ነው ማለት ነው። ከዱዓኢ እንዲሁ መጣራት ይልል ቀባኢሊ ወደ ምን መጣራት ወደ ጎሳ መጣራት የኔ ጎሳ እኮ እንዲህ መሸለል ጥሪ ነው። ወል አሰብያ አሰብያ ማን ማለት ነው? ወገንተኝነት ግልጸዋለ አሰብኛ ወገንተኝነት የኛ ወገን እያለ በቃ እንትን ይላል ማለት ነው። ለሃ ለሷ ወሊል አንሳር ወደዛ እምነት ተጠጉት ማለት ነው ይሸልላል ማለት ነው። ይሄ ውላ የጃሂልያ የኛ ዝር የኛ ምናምን እያለ እንደዚህ ማለት ሁላ የጃሂልያ አጠራር ነው። እንደነሱ ሙሾ ማውረድ ይህንን ይመስል ወሚትሉ አተአሱብ የጎሳችን አንበሳ ነበረ፣ እሱ እኮ እንዲህ ነበረ፣ እንዲህ የተባለ በቃ ሙሲባ ይደረድራል። የሰውየው መሐሲን እየደረደሩ ወሚትሉ ይህንን አምሳያ ተዓሱብ አለ። ተዓሱብ ማለት ጭፍን አመለካከት መያዝ ሊልመዛሂብ መዛሂቦች መዛሂብ ማለት የሻፍያ መዛሃብ የአነፊያ ባለፈው ብለናል። ማሊክያ ሐንበልያ እየተባለ ለመዛሂብ እኔ እኮ የሻፍያ መዛሃብ ተከታይ ነኝ፣ እኛ እኮ እንዲህ ነን ምናምን እየተባለ ስለ ራስ መዛሃብ ማውራት ወጠራኢቅ የተለያዩ መንገዶች ላይ ነው። ወልመሻይኽ መሻይኾች ላይ የእኛ ሼኽ እኮ የእኛ መሻይኾቻችን እያለ የራሱን ብቻ ምን ይላል ይኮፍሳል፣ ሌላውን ያንቋስሳል ማለት ነው። ያኮስሳል ወተፍ እና ይሄን ማድረግ የለበትም ነው። ወተፍዲል ባዕضሃ ዐላ ባዕድን የሌላውም ከሌላው ማብለጥ وتفضيل بعضها كفيلان على بعض بكفيل له بالهوى በምን ላይ ተመስርቶ ነው በስሜት በእውቀት ላይ ከሆነ ችግር የለው لا نعلم من التبليغيين من علماء الربانيين ብትል ይሄ እነሱን የሚገባቸውን ሲፋ ሰጠ እንጂ አንቋስስ አይባልም ምክንያቱም ሐቂቀተን ላ ዩዕለም من جماعة التبليغ العلماء الربانيين لا يعرف ولا يعلم إلا من هدى الله إلى طريق أهل السنة والجماعة بالهوى وكذلك من جماعة الأحباب لا يعرف بالهوى ሆኖ ወተፍዲል ወተፍዲል ወተፍዲል بعضها على بعض بالهوى والعصبية ወገንተኝነት ጭፍን አመለካከት ኑሮት ወከውኒሃ ወከውኒሂ መሆኑ ሙንተሲበን ኢለይሂ ወደሱ የተጠጋ መሆን ወደሱ የተጠጋ መሆን ማለት ምን ማለት ነው? ወደዛ ወደሚጠራው ጭፍን አመለካከት ወዳለው ነገር ሙንተሲበን ኢለይሂ ወደሱ የተጠጋው ነው። ፈየድዑ ኢላ ዛሊክ ወደዚህ ጥሪ ያደርጋል። ወይዋሊ አለይሂ በሱ ላይም ይወዳጃል። የእሱም መንገድ የተከተሉ ሰዎችን ይከተላል፣ ይወዳቸዋል፣ ያከብራቸዋል። ወዩዓዲ ጠላት አድርጎ ያይዛል ደግሞ ከዚህ በጨ ይሄ መጥፎ የሆነ መንገዱ ላይ ሆኖ ነው አይደል እንዴ እንጂ ወላ እና በራ ሚን አቂደት አህል ሱና ወልጀማ ነው አይደል ይዋሉና ይዋሉና አልሙእሚኒን ወዩዓዱና አልኩፋር አይደል እንዴ ይሄ ግን ዝም ብሎ ባጢል እሱ በመሰለው ግን ይዋል ይወዳጃል አለ በሱ ላይ ይዋዓዲ ጠላት አድርጎ ይይዛል በጭፍን ኩሉ ሀዛ ይህ ሁላ ሚን ዳዕዋ አልጃሂልያ የመሀይማን ጥሪ ይባላል። ግልጽ ነው። ይህ ሁላ ጠቅላላ ዳዕዋ አልጃሂልያ የሚባለው ውስጥ ሊገባ ይቻላል። እንተሃ እንተሃ ከላሙ ኢብኑ ቀይም ረሒመሁላህ። ወላሁ ስብሓነህ ጥራት ይገባውና አምላክ አላህ ዩጅሪ ይነዳል እንዲከሰት ያደርጋል አልመሳኢበ ምኖችን ሙሲባዎችን ችግሮችን አላ ዒባዲህ በባሪያዎቹ ላይ ሊሕክምን ዐዚማ ለታላቅ ጥበብ ሊሆን ይችላል። አንተ ላይ ሙሲባ መድረሱን አትጥላው፣ ሕክማ ስላለው ሊሆን ይችላል። በዛ ነገር ውስጥ ሊሕከሚን ዐዚማ ሚንሃ አንደኛው እንግዲህ አነው ዩከፊሩ ቢሃ ኸጣያሁም ወንጀላቸውን አላህ ሊምርላቸው ነው፣ ሊያብስላቸው ነው። كما في حديث أنس በአነስ ሐዲስ ላይ እንደመጣው أن النبي صلى الله عليه وسلم قال ነቢይ አለ ሰላት ሰላም ብለዋል ኢዛ አራደ አላሁ ቢዓብዲህ ልኸይር በአንድ ባሪያው ላይ አላህ ኸይርን የሻለት ጊዜ አጀለ ለሁ ልዕቁባ ፊ ዱንያ አጀለ ያፈጥንለታል ለሁ ለሱ አልዕቁባ ቅጣትን ፊ ዱንያ በዚች በቅርቢቱ ዓለም ቅጣትን ያፈጥንለታል የሆነን ወንጀል ሰርተሽ ስታበቂ አላህ ስብሓን ወተዓላ ወንጀልሽን ሊምር አስቦ እዚሁ ዱንያ ላይ የሆነ ነገር ይስጥ ይሄ አላህ እንደውም የሚወደውን ባሪያውን የሚሰጠው የተለያየ ሙሲባ ይደርስበታል። በቃ ወኢዛ አራደ ቢዐብዲሂ ሸር አንድ ባሪያው ላይ ደግሞ ሸር ከሻ አላህ አምሰከ አንሁ ቢደንቢ ወንጀሉን ይዟል። አሁን እዚህ ዱንያ ላይ አይቀጣውም። እዚህ ዱንያ ላይ የተለያየ ፈተና በማምጣት እሱ ላይ ሙሲባ እንዲደርስ አያደርግም። በወንጀሉ ምክንያት ይይዝለታል፣ የሰራውን ሁላ ማለት ነው። حتى يوافي به يوم القيامة የትንሣኤ ቀን አላህ እስኪሞላለት ድረስ ያ በሰራው ወንጀል መሰረት አላህ የውመል ቂያማ ይከፍለዋል። ለሙእሚን ወይም ለአንድ ባሪያ በሰራው ወንጀል መሰረት እዚህ ዱንያ ላይ መቀጣቱ ነው የሚሻለው ወይስ አኺራ ላይ እ ዱንያ ላይ መቀጣቱ ነው አይደል የሚሻለው? ምክንያቱም ሸር መሻቱን እዚህ ላይ ነብዩ ነግረውናል። ዝም የሚለው ሸር ሲሻለት ነው አላህ። ሁለተኛው ነገር ደግሞ ልብ በሉ حتى የተለያዩ አህካሞች አህካሙል ሀድ የሀድ ድንጋጌዎች የተደነገጉት ምሳሌ ዚና ያደረገ ሰው ተወቅሮ መገደሉ፣ መገረፍ እኚህ የመሳሰሉት እኮ የአኺራ ቅጣት ከባድ ከመሆኑ የተነሳ ሙእሚኖች በዚህ አማካኝነት ወደ መጪው ዓለም ቅጣታቸው እንዳይሸጋገርላቸው ከማሰብ የተነሳ ነው። مفهوم ስለዚህ ዚና ያደረገ ሰው እኮ ለሱ ትልቅ ቻንስ ነው ተወቅሮ መገደል። እሱ ሳይወቀር ከሚሞት ተወቅሮ መገደሉ ይሻላል። ምክንያቱም እዚህ ይፍታበስለታል ወንጀሉ የመልቂያማ አይቀጣውም አለ ሁለት ቅጣትን በአንድ ይቀጣል እዚህ ተቀጥ ስለዚህ ባረከላሁ ፊኩም ይህ ትልቅ ቻንስ ነው ማለት ነው። رواه الترمذي وحسنه الحاكم الترمذي ዘግቦታል حديث ሐኪም حسن ብሏል። ቃለ ሼኹል እስላም ኢብን ተይሚያ ሼኹል እስላም ኢብን ተይሚያ ይህንን በማስመልከት የሚሉን ነገር አላቸው። ምን አሉ? ማ ሙለኸሱሁ የንግግራቸው ሙለኸሱ ይህን ይመስላል። ጭምቅ ሀሳብ ማለት ነው። ሙለኸስ ጭምቅ ሀሳብ የንግግራቸው ጭምቅ ሀሳብ ይህንን ይመስላል። አልመሳኢብ ኒዕማ ምን አሉ እሳቸው? ሙሲባ ዱንያ ላይ የሚደርስ ሙሲባ ኒዕማ ነው፣ ጸጋ ነው። ምክንያቱም ሊአንሃ ሙከፍራቱን ሊዙኑብ ወንጀልን ያስምራል ወተድዑ ኢለ ሰብሪ ከዚያ ደግሞ የሚደርሰው ደግሞ ሙሲባ ሰውየውን ይጠሯል፣ ጥሪ ያደርግለታል። ሙእሚን ከሆነ ኢለ ሰብሪ ወደ ትዕግስት ፈዩታቡ አለይሃ ስለ እሷ ምን ይደረጋል? ይመነዳል። ወተቅተዲ ደግሞ ታስፈርዳለች፣ ታስከትላለች። አልኢናበተ ኢለላህ ወደ አላህ መመለስን ወደ አላህ የሚመለሰው እንግዲህ በዚህ አማካኝነት ነው ነቃ ይላል ማለት ነው ወልዱለ ለሁ ለሱም መዋረድ ወልኢዕራድ አኒል ኸልቂ ከፍጡራን ደግሞ ጀርባ እንዲሰጥ የሚያደርገውም ይሄ ነው ሙሲባ ሲደርስበት ወልኢዕራድ አኒል ኸልቂ ኢላ ገይሪ ዛሊክ ከዚህ ውጭም ያሉት ሚነል መሳሊሕ ለአዚማ ትልልቅ የሚባሉ ጥቅሞች አሉት ይላል فنفس البلاء ራሷ በላዋ ራሷ አላህ ሰውየው ላይ ያመጣበት በላ የመኪና አደጋ ሊሆን ይችላል፣ የቤት መቃጠል መንደድ ሊሆን ይችላል። فنفس البلاء يكفر الله به الذنوب ወንጀሉን ያስምረዋል ወልኸጣያ ስህተቱንም وهذا من أعظم النعم ይሄ ራሱ ብቻው ራሱ ጸጋ ነው። فالمصائب رحمة ሙሲባ የሚደርሰው ችግሮች እዝነት ናቸው። ወኒዕመቱን ጸጋም ናቸው ፊ ሐቂ ዑሙም ልኸልቅ ጥቅል በሆነ መልኩ በሁሉም ፍጡር ላይ ቢሆን ጸጋ ነው። ኢላ ነገር ግን የድኹለ ኢላ አየድኹለ ሳሒቡሃ ቢሰበቢሃ ፊ መዓሲም አዕظም መቼ ነው ግን ሁሌም ቢሆን የሚደርሱ ሙሲባዎች ምንድናቸው ብሏል? እዝነትና ጸጋ ናቸው ብሏል። አረ አረ ልብ በሉ ኢላ የሼኹል እስላም ኢብኑ ተይሚያና የኢብኑል ቀይም ንግግር ላይ ልብ ማለት ያስፈልጋቸዋል ብያለሁ ከዚህ ኢላ አየድኹለ ሳሂቡሃ ቢሰበቢሃ ፊ መዓሲም ኢላ አየድኹለ የገባ ጊዜ ሲቀር አለ ሳሂቡሃ የዚህ ተግባር ባለቤት ወይም ሙሲባ የደረሰበት ሰውዬ ባለቤት ሙሲባ የደረሰበት ሰውዬ ማለት ነው። በእሷ ሰበብ በወንጀል ውስጥ የገባ የሆነ ጊዜና ሲቀር አዕظም ሚማ ካነ ቀብለ ዛሊክ ከዚህ በፊት ከነበረው የባሰ ወንጀል ውስጥ የገባ ጊዜና ሲቀር ሙሲባ ደረሰብኝ ችግር ውስጥ ገባውኝ ብሎ ሰውየው የባሰ ነገር ውስጥ የገባ እንደሆነ በጣም በጣም ከባድ ነገር ነው። ቤቱ ተቃጠለ ወይም መኪናው ተቃጠለ። ከዛ በኋላ እንግዲህ ይህንን ሙሲባ የደረሰብኝ ወደ አላህ በመጠጋቴ ነው። መቼስ ቀጥታ ላይል ይችላል። እኔ ይቅርብኝ፣ ለአላህ እየሰገድኩኝ እየተዋደኩኝ እንዲህ ሙሲባ ያደርስብኝ፣ እኔ እንደውም ሰላቱ ይቅርብኝ። ሰላት ይተዋል። እኔ ሸዎቹን በካድም ይሻለኛል፣ የእነሱም ባለመካደሜ ነው ሙሲባ ያመጣብኝ በማለት ደግሞ ኩፍር ውስጥ የሚገባም አለ። እኔ እንደውም ከዚህ ሁላ እንደው እነዛ የሚረዱትን ፕሮቴስታንቶችን መንገድ ብከተል ይሻለኛል ብሎ ይገባማል። ይሄ ሁላ የተጠቀሱት እንግዲህ ባሰ ሙሲባ ውስጥ እየገባ ነው ሰውዬ فيكون ይሆናል شرا عليه من جهة ما أصاب ما أصابه في دينه فيكون ይሆናል እንግዲህ شرا ይባስ ይሆናል عليه በሱ ላይ من جهة ما أصابه ከደረሰበት አንጻር في دينه ከዲኑ ነው አንጻር ነው እንጂ መጥፎ ያልነው አስሉ ዛቷ ያቺ የደረሰችበት ሙሲባ አይደለችም መጥፎ የሆነችበት እሱ ከደረሰበት አንጻር ነው። ፈኢነ ሚነ ናሲ እነሆ ከሰዎች መን ኢደብቱልየ ቢፈቅሪን በድህነት ሲፈተን እነሆ ከሰዎች መን ኢደብቱልየ የተፈተነ ጊዜ ቢፈቅሪን በድህነት አው መረዲን ወይ በሽታ አው ወጀዕን ወይም ሲፈተን ሐሰለ ለሁ ሚን ኒፋቅ ንፍቅና የሚያጋጥመው ሰው አለ። ወልጀዘዒ መሳን ወመረዲን በሽታ ወመረዲል ቀልብ መልመን የቀልብ በሽታ የሚያጋጥመው አለ ወልኩፍሪ ዛሂር ወልኩፍሪ ዛሂር ግልጽ የሆነ ኩፍር ውስጥ የሚወድቅ አለ ወተርኪ ባዕድ ልዋጅባት አዎ ከፊል አላህ ያዘዛቸውን ትእዛዛቶች የሚተውም አለ ወፊዕሊ ባዕድ ልሙሐረማት እንዲሁም አላህ የከለከላቸውን ከፊል ሐራም ነገሮች የሚሰራም አለ ማ ዩጂቡ ለሁ ضرر በሱ ላይ ጉዳት የሚያመጣበት ፊ ዲኒ በእምነቱ ላይ فهذا كانت العا ይህ እንግዲህ ካነት ሆናለች አልዓፊየቱ ለሱ ዓፊያ መሆን ሰብር ማለት ሙሲባ አለመድረሱ በዚህ ሰው ላይ ኸይረን ለሁ ለሱ በላጭ ነው ሚን ጂሃቲ ማ አውረተትሁ ልሙሲባ ሙሲባዋ ለሱ ከምታስወርሰው አንጻር አንዳንዱ ፈተና ሲመጣበት ወደ አላህ የባሰን እንዲጠጋ የሚያደርገው ይጠናከራል። አንዳንዱ ሙሲባ ሲደርስበት የባሰ ከዲን እንዲርቅ የሚያደርገው አለ። እንግዲህ ከዚህ አንጻር ለዚህ ሰውዬ ፈተና አለመድረሱ ነው እሱ ላይ የሚሻለው። በመጀመሪያ ደረጃ ግን ሙሲባ ራህማኑ ኒዕማኑ ስንባል ያ አላህ ፈትነኝ፣ ያ አላህ ሙሲባ ውስጥ አስገባኝ ተብለን አይጠየቅም። ግን ሙሲባ ራህማኑ ኒዕማኑ ግን ለአንዳንዱ ደግሞ ምን ሊሆን ይችላል ወደ ኩፍር የሚነዳው ሊሆን ይችላልና እንደ ሁኔታው ነው የሚታየው ነው እንጂ አንተ ረህማኑ ኒዕማኑ ስትባል ያ አላህ አላሁመ ያ ረብ ያ አላህ አውሪዱ ሚንከ ያኒ እብትላ እክትባር ምናምን ማለት የለብህም ግልጽዋለ ይሄ አይባልም ማለት ነው ማውረሰቱል ሙሲባ ላ ሚን ጂሃቲ ነፍስ ልሙሲባ ግን እንዲህ ያልነው እንዲህ ያልነው لا من جهة نفس المصيبة كذلك كمصيبة عنطار عين اللم كم يفتنو سوية عنطار نعلو كما لك لن. أن من أوجبت له المصيبة كما لك لن. أن من أوجبت له المصيبة አነ ኖኮ ይላል አነ መን አውጀበት ለሁል ሙሲባ ሙሲባ ያስወጀበለት ያስፈረደለት ማለት ነው። ሙሲባ ያስፈረደለት አውጀበት ለሁል ሙሲባ ሰብረን ትዕግስትን ወጣዓተን አላህም ምን ማለት መታዘዝን ያስወጀበለት ሰው አለ። ይሄን ሰውዬ ከማ አነመን አውጀበት ለሁን ሙሲባ ሙሲባ የሚያስፈርድለት የሚያስገኝለት ሰው አለ። ምን ሰብረን፣ አንደኛው ትዕግስትን፣ ሁለተኛው ደግሞ ምን ጣዓተን ጣዓተን። ታዲያ ካነት ፊ ሐቂ በዚህ ሰው ከዚህ ሰው አንጻር ኒዕመተን ጸጋ የሆነለት አለ ዲንየተን ከምን አንጻር ከዲን አንጻር ማለት ነው። ገብቷቸዋል። መጀመሪያውኑ ኒዕማ ነች አይደለ? ከዚህ ሰው አንጻር ነው የባሰ ኒዕማነቷ ጎልታ ወጣች ታየች ማለት فهي بكونها فعل الرب فهي እሷ بكونها በመሆኗ فعل الرب የአምላክ አላህ ስብሓነሁ ወተዓላ ተግባር ስራ ከመሆኑ አንጻር ረሕመት ልልኸልቅ ለፍጡራን እዝነት ነች ማለት ነው። ስለዚህ ኒዕማነቷ የሚታየው ከፍጡራኖች አንጻር ነው፣ ከፍጡራኖች ተግባር አንጻር ነው። ወላሁ ተዓላ መህሙዱን አለይሃ አላህ ደግሞ በሚያደርሰው በፍጡራኖች ላይ በሚያደርሰው ሙሲባ በሚፈትናቸው በሚያመጣባቸው ሙሲባ ችግር አንጻር ግን አላህ ሁሌም መህሙድ ነው። መህሙድ ማለት ማለት ተመስጋኝ ነው፣ ምስጉን ነው። አለይሃ በሷል ፈመን ብቱሊየ የተፈተነ ፈሩዚቀስ ፈመን ፈመን ይብቱሊየ የተፈተነ ፈሩዚቀ ሰብራ ሰብርን የተረዘቀ የተሰጠ ካነ ሰብሩ አለይህ ኒዕመቱን በሱ ላይ ሰብር ምንድነች ይባላል ጸጋ ሆናለታለች ፊ ዲኒ ከዲኑ አንጻር ወሐሰለ ለሁ ለሱ ተገኝቶለታል ባዕደማ ኩፊራ ሚን ኸጣያሁ ወንጀሉ ከተማረለት በኋላ ሚን ኸጣያው ረሕመተን ምን ሆኖለታል እዝነት ሆኖለታል ይላል ወሐሰለ ለሁ ለሱም ተገኝቶለታል ተናኡ ረቢህ የጌታው ውዳሴ አለይ ረሱለኝ ቃል አላሁ ተዓላ አላህ ስብሓነሁ ወተዓላ ብሎ ይላል ትዕግስት ከማድረጉ የተነሳ ምን አገኘ ሌላ ተጨማሪ ነገር ኡላኢከ አለይህም ሰለዋቱ ምን ረቢህም ወረሕማ ኡላኢከ እነርሱ እኮ አለይህም በእነሱ ላይ ሰለዋቱ ምን ረቢህም ከጌታቸው የሆነ ውዳሴ አላቸው ይላል ከጌታቸው የሆነ ውዳሴ አለላቸው ይላል። ወራህማ እዝነትም ይህንም በማድረጋቸው ማለት ነው። ግልጽ ነው። ወሐሰለ ለሁ ለሱም ተገኝቶለታል ጉፍራኑ ሰይአት የመጥፎ ተግባራቸው ደግሞ ወሐሰለ ለሁ ጉፍራን መማር አሰይአት የምናቸው የመጥፎ ተግባራቸው ደግሞ ሁኔታን በተመለከተ ምህረትን አግኝቷል። ወረፊዕ ደረጃት ደረጃቸውም ከፍ እንዲል አላህ ዘንድ ተደርጓል በደረሰባቸው ሙሲባ ፈመን ቃመ ቢሰብሪን በትዕግስት የቆመ አልዋጅብ ግድ በሆነበት ግድ በሆነበት የሰብር ሁኔታ ላይ የቆመ ሰው ሐሰለ ለሁ ዛሊክ ይህ ተገኝቶለታል ይላል ኢንተሃ አይንተሃ ከላም ስለዚህ ሰው ልጆች ላይ ከሚደርሰው ሙሲባ አንጻር ሁለት አይነት ነው በዛሂር ስናየው ሙሲባው ራሱ ምንድን ነው ኒዕማ ነው። ኒዕማ ነው፣ ረህማ ነው። ኒዕማነቱ እንግዲህ እንደ ሰዎች ሁኔታ ነው የሚታየው ማለት ነው። ሰብር አድርገው ያንን የሚቀበሉ ሰዎች እና በዲናቸው ላይ የባሰ መጠንከርን አጅር ማግኘት ላይ የሚገፋፋቸው ከሆነ ለእነዚህ ኒዕማም ነው ራህማን ነው ግልጸዋለ ግን ረህመነቱ በዛሂሩ እሱ ኒዕማ ሆኖ ሳለ ግን ሰዎቹን የባሰ ሰብር ማጣታቸው ከዲን እንዲርቁና ኩፍርና ሽርክ ላይ እንዲወዘፉ እንዲ ዘፈቁ የሚያደርጋቸው ከሆነ ይሄ ደግሞ ከነሱ አንጻር ኒዕማ አይደለም። ግልጸዋለ መጥፎ ሊሆን ይችላል። ያው የሰዎች ተግባር ነው ይሄንን ሊወስን የሚችለው ያ ናም ግልጽ ነው እ እሺ شفاك الله ومن الحكم الإلهية أملاكاوي كهونو تدابو استلال ومن الحكم الإلهية أملاكاوي كهونو تدابو استلال في إجراء المصائب مصيباوك عندك كسدو مرغو ابتلاء العباد باياوك عندك عند وقوعها እሷ የተከሰተች ጊዜ عند وقوعها أي عند وقوع المصيبة ማለት ሙሲባ የተከሰተች ጊዜ من يصبر ويرضى የታገሰ የወደደ خلاص ይኖራል ومن يجزع ويسخط የተሳነው የተቆጣ كما قال النبي صلى الله عليه وسلم እንግዲህ የሁለቱንም ምንዳ የሚያገኙትን ክፍያ ተናግሯል። ኢነ ዒظም ልጀዛ አሉ ነቢ ዓለይሂ ሰላቱ ሰላም። እነሆ እኮ ላቅ ያለ ምንዳ አሉ ኢነ ዒظም ልጀዛኢ ማ ዒظም ልበላኢ እነሆ ትልቅ ምንዳ ሊከፈል የሚችለው ከትልቅ ፈተና ጋር ነው። ሰውየው ትልቅ ነገር ተፈትኖ ነው ትልቅ አጅር የሚያገኘው ማለት ነው። ወኢነ አላህ አላህ እኮ ኢዛ አሐበ ቀውመን ህዝቦችን ሲወድ ኢብተላሁም ይፈትናቸዋል። ሲወዳቸው ፈተና ውስጥ ይጥላቸዋል። የነቢያቶች ፈተናና የእኛ ፈተና አንድ አይደለም። እነሱ በጣም ነው የሚፈተኑት ማለት ወመን ረዲየ ፈለሁ ሪዳ አላህ ያመጣበትን ፈተና የወደደ ለሱም ከአላህ ግዴታ አለው ማለት ነው። ወመን ሰኺጣ የተቆጣ አላህ ያመጣበትን ፈተና የተቆጣ ፈለሁ ሰኸጡ ለሱ ምን አለው ቁጣ አለው ይላል ለሱ ቁጣ አለው የአላህ ቁጣ ማለት እስቲ ሪዳና ሰኸጥ እንዴት ነው የሚወድ አለ አላህ የመጣበትን ፈተና የሚቆጣ አለ ስለዚህ እነዚህን እስቲ ሰዎች እንቃኛቸው እንያቸው ቁጣው እንዴት ነው ውዴታው እንዴት ነው ወሪዳ ውዴታ ሲባል ሁወ አየስለመ ልዓብዱ አንድ ባሪያ ምን ያደርጋል? አፎን ወሱ አዩሰሊም አልዓብዱ አንድ ባሪያ እጅ እግሩን ይሰጣል ማለትም ታዛዥ ይሆናል። አምረሁ ጉዳዩን አዩሰሊመ ይሰጣል ማለት ነው አይደል? አልዓብዱ አንድ ባሪያ አምረው ጉዳዩን ኢለላህ ወደ አላህ ይሰጣል። ግልጽ ነው። ወዩሕሲኑ ظن ቢሂ በአላህ ላይ ያለውን ጥርጣሬም ያሳምራል። ወየርገቡ ፊ ተዋቢሂ ከሱም ምንዳን ይሻል ከማ ከአላህ ይሄ ነው በቃ ትክክለኛ መውደድ ማለት ይሄ ነው በቃ ጉዳዩን ሁላ ወደ አላህ አስጠጋል እንግዲህ ኢና ሊላህ ወኢና ኢለይሂ ራጂዑን ቀደረ አላሁ ማ ሻአ ወማ ሻአ ፈዓለ ከዛ ጥርጣሬውን ደግሞ በአላህ ላይ መልካም ያደርጋል ኢንሻአላህ ኸይር ይሆናል ይላል ማለት ከዛ ደግሞ ከአላህ ምንዳ ኢንሻአላህ በዚሽ ነገር ከአላህ ምንዳን አገኝበታለሁ ብሎ ደግሞ ተስፋ ያደርጋል ማለት ነው ይሄ ነው በቃ ሪዳ ማለት ወሰኸጥ ቁጣ ደግሞ አላህ በመጣበት ጊዜ መቆጣት ሲባል ወልከራህየቱ ሊሸይ አንዳችን ነገር መጥላት አላህ ያመጣበትን ነገር መጥላት ወአደሙ ሪዳ ቢህ እሱ ምንም አለመውደድ አይ መን ሰኺጠ አለላህ በአላህ ላይ የተቆጣ ማለት ነው ፊማ ደበረው እሱ ባስተናበረው ባቀናበረው ፈለሁ ሰኸጡ ሚነላህ ከአላህ የሆነ ቁጣ ለእሱ አለበት ማለት ነው የሐዲሱ ጽንሰ ሀሳብ ትርጉም ወፊ هذا الحديث በዚህ ሐዲስ ላይ እንዳየነው እንግዲህ አንል ጀዛ ምንዳ እኮ የሚባለው ምን ጅንስ ለዓመሊ ከሰራነው ስራ አንጻር ነው እንደ ስራችን አይነት ነው ልንመነዳ የምንችለው وفيه በዚህ ውስጥ እንግዲህ إثبات الرضا የአላህ ውዴታ የተረጋገጠ የጸና መሆኑን አይተናል ሚለላህ ሱብሓነሁ አላማ የሊቁ ቢሂ እሱ እንደሚገባው ማለት ነው። አዎ ማረጋገጥ አለብን። መውደድ የሚባለው ከሳኢሩ ሲፋቲ እንደተቀሩት ሲፋዎች አላህ ምን ይላል? ይወዳል፣ አላህ ይጠላል። አላህ ይወዳል፣ አላህ ይጠላል። የአላህ መውደድና መጥላት እንደኛ አይደለም፣ ለፍጡራን መውደድና መጥላት አይደለም ማለት ነው። አላማ የሊቁ ቢህ አላማ የሊቁ ቢህ ከእሱ እንደሚገባው ይወዳል እንደሚገባ ይጠላል ማለት ይሄ አስማው ሲፋት ላይ በይበልጥ ይገለጻል وفيه بزيوس بيان الحكمة دي يا الله سبحانه وتعالى سبب تبرار لنا في إجراء المصائب مصيبة وتشل بمدر بمرر لين ديك كسرت ما أدرجو إجراء مالت ديك كسرت ما المصائب مصيبة مصيبة على العباد بمالك ببارة وشلي وفيه بس يوست إثبات القضاء والقدر በዚሁ ሀዲስ ላይ ደግሞ ምን ምን ቀዷና ቀደር የሚባል ነገር እንዳለ ኢስባት ማድረግ እንዳለብን ተምረናል። የሰበተ የጸና የጸደቀ ነገር ነው ማለት ነው። ቀዷና ቀደር ግልጽ ነው። ዋናል መሳኢብ ሙሲባዎች እኮ በዱንያ ላይ ያሉ የሚከሰቱ ችግሮች ተጅሪ ቢቀዳኢላህ በአላህ ፍርድና ወቀደሪህ በአላህ ውሳኔ ነው የሚስተራ የሚሆነው ወፊህ በዚህ ውስጥ መሽሩዕየቱ ሰብር እንግዲህ ከሀዲሱ የተረዳነውን እየዘረዘረልን ነው። ወፊህ መሽሩዕየቱ ሰብር ትዕግስት ማድረግ ደግሞ በሸሪያችን የተደነገገ ነው። አለል መሳኢብ በሚደርስብን ምን ሙሲባ ችግር ትዕግስት ማድረግ በሸሪያችን ልንተገብሮ የሚገባ የተደነገገ ነገር ነው። ወርጁ إلى ወደ አላህ መመለስ ወልኢዕቲማድ ዐለይህ በሱ ላይ መደገፍ ወህደው በሱ ብቻ ፊ ኩሊ ሙሊመቲን በእያንዳንዱ ሙሊማ ላይ ማለት ሙሊማ ማለት ናዚለቱ ሸዲዳ በሚደርስብን ማእት ማለት ነው ከባድ ነገሮች ማለት ነው ወደፍዑ ኩሊ መክሩህ ወደፍዒ በማስወገድ ዙሪያ ላይ ኩሊ መክሩህ እያንዳንዱ የሚጠሉ ነገሮችን በማስወገድ ላይ ወደ ማን ነው መጠጋት ያለብን? ወደ አላህ ስብሓነሁ ወተዓላ። ወቀድ አመረ አላህ አላህ ስብሓነሁ ወተዓላ አዟል ቢልስቲዓነቲ ብሰብር በትዕግስት ቢልስቲዓነቲ በመታገስ ቢሰብሪ ትዕግስት በማድረግ ወሰላቲ በሰላትም መታገስ እንዳለብን አላህ አዟል ማ ዩዋጅህ ልኢንሳን የሰው ልጅ የሚያጋጥመው ላይ ፊ ሀዚህ ልሀያት በዚች በቅድሚቱ ዓለም ላይ በሚያጋጥመው ላይ በትዕግስትና በሰብር ማለፍ አለበት ብሏል። ሚን መታዒብ መታዒብ ማለት ነው ተዓብ ችግራ ወመሻቅ አስቸጋሪ ነገሮች ሊአነ ምክንያቱም ወራኢ ዛሊከ ከዚህ ጀርባ አልኸይር ጥሩ ነገር አለ። ወለዓቂበቱል ሐሚዳ ምስጉን የሆነ መጨረሻውም ያማረ አለ። ወለዓቂበቱል ሐሚዳ ማለት መጨረሻው ያማረ ነገር አለው ሰውየው ምን በማድረጉ ትዕግስት በማድረጉ ወአኽበረ ተናግሯል አነውን እኮ ማዐሳቢሪን ከትዕግስተኞች ጋር እንደሆነ አላህ ተናግሯል። ቢነስሪሂ በእርዳታ ወተእይዲሂ በመርዳቱ ወተእይዲሂ ማለት በመርዳቱ ቃል አላሁ ተዓላ አላህ ስብሓነ ወተዓላ ብሎ ይላል يا أيها الذين آمنوا استعينوا بالصبر والصلاة إن الله مع الصابرين እናንተ ያመናችሁ ባሮቼ እስተዒኑ ታገዙ ቢሰብሪ በትዕግስት ወሰላቲ በስግደትም በሰላትም ኢነላህ አላህ እኮ መዐ አሳቢሪን ከማን ጋር ነው ከታጋሾች ጋር ማለት ነው። ሚማ የዱሉ ከሚያመላክተን ነገር አላ አህምየት ሰብር ትዕግስት ማድረግ በጣም አንገብጋቢ ነገር ነው ማለት ነው። ወሐጀት ልሙእሚኒነ ኢለይህ የሙእሚኖች ደግሞ አስፈላጊ መሆን ወደ ሰብር የጠና ነው ማለት ነው። ሙእሚኖች በጣም ያስፈልጋቸዋል ማለት ነው። ወሁወ እሱ ሚን ሙቀዊማት ልዓቂዳ አቂዳን ቀጥ ከሚያደርጉ ነገሮች ውስጥም ይመደባል። ምን አሰብሩ አላ አቅዳሪላህ አር አላህ በወሰነው ነገር ትዕግስት ማድረግ ነስአሉላህ ዐዘ ወጀል ይልቅና ባለቤት የሆነውን አላህን እንጠይቃለን። አየርዙቀን ሰብራ ትዕግስት ማድረግን እንዲረዝቀን እንዲሰጠን ይላሉ። አላሁም አሚን ወልእሕቲሳብ እንዲሁም መተሳሰብ በቃ ልክ ፈተና ሲደርስብን ነፍሳችንን መተሳሰብ በቃ ይህ እኮ አላህ ለኸይር ነው ያመጣው ወንጀሌን ሊምርልኝ ይሆናል ይህንን ያመጣው ደረጃዬን ከፍ ሊያደርግልኝ ነው እንዲሁም በቃ የመሳሰሉ ነው እኔ ወንጀል በሰራሁት ወንጀል አማካኝነት ማለት አለብን ወአየሙና አለይና እንዲሁም አላህ እንዲሰጠን አለይና ቢተውፊቂ ወልሂዳያ ለዚህ ነገር ቅናቸውን መንገድ እንዲሰጠንና ተውፊቁን እንዲሰጠን መገጠም ለኸይር ነገር እንዲሰጠን እንጠይቀዋለን። አላሁመ አሚን። በያን ሌላኛው ርዕሳችን የምንዳስሰው በዛሬው ትምህርታችን አላህ ካለ ኢንሻአላህ እንጨርሰዋለን። በያን የሚያብራራ ነው። አልፋብ ንግግሮች አሉ። ሌላኛው ላ የጁዙ የማይበቁ ሰዎች ዝም ብሎ በቃ እንደው ምላሳቸው ላይ ልቅ አድርገው የሚለቁት ንግግሮች አሉ። ላ የጁዙ በሸሪያችን ግን አይበቁም። አንቱ ቃለ ፊ ሐቂላህ በአላህ ሐቅ ላይ ተንተርሰን እንዲህ ማለታችን ግን የማይበቃ ነው። ለምንድን ነው ለአላህ ይሄንን አይባልም ያልነው? ተዕዚመን ሊሸእኒ የእሱን ጉዳይ ላቅ ከማድረግ አንጻር እንደ ፍጡራን አይደለምና ለፍጡራን ሊባል ይችላል፣ ለአላህ ግን የሚገባው አይደለም። አላሁ ጀለ ወዐላ ዐዚም እንደሚታወቀው አላህ ላቅ ያለ አምላክ ነው። የጂቡ አዩአዘም ላቅ ሊደረግም ይገባል። ወሁናከ አልፋፍ እዚህ ላይ እንግዲህ ቃኘት ስናደርግ ሰው ልጆች የሚጠቀሟቸው ቃላቶች አሉ። ላ የጁዙ አን ቱቃለ ፊ ሐቂሂ ሱብሓነሁ ከአላህ አንጻር ግን የማይገቡ ተዕዚመን ለሁ እሱን ከማላቅ አንጻር ወቀድ ወረደ ነህዩ አንሃ ስለ እሷ ደግሞ ቁርአናዊና ሐዲሳዊ ክልከላ ይመጣበታል ወይም ደግሞ ሐዲሳዊ ክልከላ ብቻ ይመጣበታል። فمن هذه الألفاظ ከነዚህ ከሚጠቀሟቸው ሰው ልጆች ከሚጠቀሟቸው ቃላቶች ውስጥ أنه لا يقال አይባልም አይባልም ምን አይባልም አሰላሙ አላህ ሰላም በአላህ ላይ ይሁን አይባልም ይህንን የሚል እንኳን አይኖርም በአሁኑ ሰዓት ግልጽ ነው እንደ የባሰበት ካልሆነ በስተቀር ሰላም በአላህ ላይ ይሁንበት ሰላም በአላህ ላይ ይሁንበት ይሁንበት የሚል አይኖርም ወላሁ አዕለም ለምንድን ነው የማይባለው ሰላም በአላህ ላይ ይሁን የማይባለው ሊአነ ሰላም ዱዓኡን ሊልሙስሊም ሰላም ማለት እኮ ለአንድ ሙስሊም የምናደርገው ዱዓ ነው አለ ቢጠለቢ ሰላመቲ ለሁ ሚን ሽሩር ከክፋት ከመጥፎ ነገሮች ሰላም እንዲሆን አይደል ነፃ እንዲሆን እንዳይደርስበት ሸር ነገር እንዴ አላህ ላይ ታዲያ አላህ ሰላም ይሁን የምንለው ማን ነው የሚያደርስበት والله سبحانه يطلب منه ታላቁ ይፈልጋል እንጂ ذلك ይህ ምን ሰላም ولا يطلب له لا سوى يفلقلت لا لا يفلقلت كس يفلقلت ويدعى الله إلا من ولا يدعى له لا سوى إلا من اللتن. لأنه الغني اثنياتهم الله يتبقى كاملات له له ما في السماوات والأرض بسمعين بمرير المستمع له يسونه ወሳሊሙ ሱኩ ሳሊም ነው ምን ሰላም የሆነ ነው ሚን ኩል አይቢን ከእያንዳንዱ ነውርና ወነቅሲን ከጉድለት ይላል ወማኒሁን አላህ ምንድነው ማኒሁ ሰላማ ሳልም ማኒሁ ሰላማ ማለት ሰላምን የሚለውጥ ነው ማለት ማኒሑ ሰላማ መጥፎን ነገር ለውጦ የሚሰጥ ምን ይባላል? ማኒሕ ይባላል። ባዲል ባዲሉል አጣ ማለት ነው። የሰጠውን የሚለውጥ ማለት ነው። ሙሲባን ያመጣና ሙሲባውን አሰግዶ ሰላም ሲሰጥ ምን ይባላል? ይሄ ማናሃ ይባላል። ማኒሁል አጣ ማኒሁል ሰላማ ሲባል ሰላምን የሚቀይር ነው። ምንን አስወግዶ ሙሲባን አስወግዶ ወሙዕጢያሃ እሷን ሰጪ ነው ወወ ሰላም እሱ ሰላም ነው ወሚንሁ ሰላም ሰላምን ከሱ ነው في صحيح بصحيح زجب عن ابن مسعود كعبد الله بن مسعود المستلال الحديث عنه قال بلوه كنا نبرن إذا كنا مع رسول الله في الصلاة كنبي قا بسلاة استبون انجزينا اه. السلام على الله من عباده سلام لا الله يدرسوا كباري أوچو إن النبرة صلاة ليونو السلام على فلان وفلان ደስ ያላቸውም በቃ ግልጽ ነው ሰላም በገሌ ላይ ይሁን ጀማል ከሆነች በጀማል ላይ ይሁን እያልን ሰላት ውስጥ ለምንፈልገው ሰው ልክ እንደ ደብዳቤ እንግዲህ እንል ነበራል فقال النبي صلى الله عليه وسلم نبي عليه الصلاة والسلام ብለዋሉ لا تقولوا السلام على الله ሰላም ባላህ ላይ ይሁን አትበሉ فإن الله هو السلام الله ራሱ ምንድነው ሰላም ነው አይ إن الله سالم من كل نقص አላህ ከእያንዳንዱ ጎደሎ ነገር ሰላም ነው። ቃለ ኢማም ኢብኑ አልቀይም ይህንን በማስመልከት ኢብኑ አልቀይም አልጀውዚ የሚናገሩት ንግግር አላቸው። ኢብኑ አልቀይም አልጀውዚ ይህንን በማስመልከት የሚናገሩት ንግግር አላቸው። ምንድን ነው የሚናገሩት ንግግር አሰላሙ መስደር አንዳንዴ እንደው ነሁ ያላስተማርኳችሁ ልጆች እንደው እንደሚከብዳችሁ በአቅም ግን ራሳችሁን ያው ፈታ አድርጉና ታውቁታላችሁ አሰላሙ መስደር ሰላም ማለት መስደር ነው ራሱ ስሩ ቃል ማለት ነው وهو من الفاظ الدعاء ሰላም ስንል ከዱዓ ለፍዞች ውስጥም ይገባል ከዱዓ ለፍዝ ቃል ውስጥ ነው። የተደመኑል ኢንሻ ወልእኽባር ሰላም ስንል በውስጡ ኢንሻ እና ኢኽባር አለው። ከላም ስንት አይነት ነው ብያቸዋለሁ። ጥቅል በሆነ መልኩ ባለፈውም ይህን ነገር ነግሬያለሁ። ኸበርና ኢንሻ ብያቸዋለሁ። ኸበር ማለት እውነት ሐሰት የማትለው ነገር ብዬ ተናግሬያለሁ አይደል? ጃዓ ሙሐመዱን ብዬ ብልህ ከዘብት ማለት ትችላለህ ወይስ ሰደቅት የምትለው ነገር ነው አይደለ? ኸበርን ምንድን ነው የምንለው? እውነት አሰጥ ማለት እንችላለን አንችልም? እንችላለን አይደል? ኸበርን እውነት አሰጥ ማለት እንችላለን። ሙሐመድ ስል አንድ ሰው ተነስቶ ምን ሊል ይችላል? አይ ዋሽታል እንዴ አልመጣም ምናምን ማለት ይችላል። ግልጽ ነው። إنشاء እስቲ ኢንሻ አምጡልኝ። إنشاء ምን ምን ኢንሻም ኢንሻ ውስጥ ደግሞ ብዙ ነገር ይገባሉ ብዬ ባለፈው ሱነል ፍቅህያ ሳስተምር ተናግሬያለሁ። ምን እስቲ ምሳሌ ጥያቄም ራሱ إنشاء ውስጥ ይገባል። አይ استفهام ነገ ትመጣለህ ቢልህ ከሰብት ትለኛለህ። አልተጂኡ ገደን ብለህ ግልጽ ነው። ቱሪዲን አንተሽረቢል ማአ ብለሽ ከዘብት ትኛለሽ፣ ውሃ ለመጠጣት ትፈልጊያለሽ፣ ከዘብት አትይም። ይሄ ኢንሻ ይባላል። ገልጸዋል። ምክንያቱም አይባልም ማለት ነው በዚህ ስለዚህ ሰላም የሚባለው ሁለት አይነት ገጽታ ይኖረዋል፣ ኢንሻና ኢኽባር። እንዴት ከተባለ ፈጂአቱል ኢኽባሪያ ኢኽባሪያ በሆነ ሁኔታ ላይ አቅጣጫ ስንሄድ ላ ቱናቂዱል ጂሃተል ኢንሻኢያ በኢኽባሪያ ቦታ ላይ ያለው የኢንሻእያውን ቦታ የሚጋጭ አይደለም ማለት ومعنى السلام المطلوب عند التحية وهو معنى السلام سلام يمن لو جزي يمن فلقون مثال الله سلام سنن اللهم أنت السلام ومنك السلام በሚለው ተህያ ላይ ያለው አልመጥሉብ ዕንደ ተህያ ይሄ ምንድን ነው? ኢንሻኢያ ነው ወይስ ኸበር? ኢንሻ ነው ኸበር ነው ኢንሻ ነው አይደል እንደዚህ አከዘብት ሰደቅት ምናምን የምትለው ነገር አይደለም ማለት ነው ለአላህ ደግሞ ነው ራሱ ምንድነው ነው ወሰላም አይደል እንዴ ወሰላም ከዘብት ሰደቅት የምትለው ነገር አይደለም በቃ የአላህ መገለጫ ስም ስለዚህ ሁለት ነገር ይኖራል ማለት ነው ገጽታው إلى أن قال انديس كملوا آه، قتلوا والمقام لما كان مكان مقام طلب السلامة التي هي أهم ما عند الرجل أعطى في طلبها بصيغة اسم من أسماء الله تعالى إلى أن قال اسكمل والمقام بوتا والا انجري آه، خبر ميون بوتا لا إنشاء ميون بوتا والمقام بوتا والا ለማ ካነ መቃሙ ጠለብ ሰላማ ሰላማን ሰላምን በመከጀል በመፈለግ ላይ ከሆነ ዱዓ ነው አይደል? ዱዓ የት ውስጥ ይገባል ብያቸዋለሁ። እስቲ አስታውሱ። ይህንም ባታስታውሱ ወላሂ በጣም ነው ማዝንባችሁ። ሰላ ዱዓ ምን ውስጥ ነው የሚገባው? ኢንሻ ነው ወይስ ኸበር ነው የሚገባው? ኢንሻ ውስጥ ነው አይደል እንዴ? ምክንያቱም ሰደቅት ምናምን አያስፈልገውም አይደል? ዱዓ ምን ውስጥ ነው የሚገባው? ሴቶች ኢንሻ ፈተና ላይ ባመጣ እንኳን ልብ በሉ። ምክንያቱም ይሄ ሰደቅት ገደብት የሚያስፈልገው ነገር አይደለም። ወልመቃሙ ለማ ካነ መቃሙ ጠለብ ሰላማ ሰላምን የመፈለግ ከአላህ የመፈለግ ከሆነ አለቲ ሂየ አሐሙ ማ ዐንደ ረጁል አንድ ሰው ዘንድ እንግዲህ አንገብጋቢ ካለው ነገር ሁሉ አንገብጋቢ ማለት ሰላም ነው አይደል? አንድ ሰው ጋር ካለው አንገብጋቢ ነገር ምንድን ነው? ሰላም ነው በቃ አንገብጋቢ የሚባለው ሰው ዘንድ አታ ፊ ጠለቢሃ እሷ ዘንድ ያመጣታል ፊ ጠለቢሃ ቢሲገቲ ኢስም ሚን አስማኢላሂ ተዓላ ከአላህ ስሞች ውስጥ የሆነውን ነው የሚያመጣው አይደል እንዴ አላሁመ አንተ ሰላም አላህ ያንተ ምንድን ነህ ሰላም ነህ ምንድን ነው የፈለግከው ዱዓ ልታደርጋል አላህ ያንተ ሰላም ነህ ከዛ ወሚንከ ሰላም ትላለህ ስለዚህ ምን በለኝ ነው ምን በለኝ ነው ስጠኝ ሰላምና ቢሲገቲ እስም ሚን አስማኢ ላሂ ተዓላ ያመጣል። ወሰላም እሱ ሰላም ነው። አለዚ ቱጥለ ሚኑ ሰላማ ሰላም ከሱ የሚከጀል ፈተደመን አንዳንድ ጊዜ በውስጧ ታካትታለች። ማዕነይን ሁለቱንም ጽንሰ ሐሳብ አሃዱሃ አሃዱሁማ አንዳቸው ዚክሩላህ አላህን ማውሳት ሊሆን ይችላል። አላሁመ አንተ ሰላም ስትል በቃ እንደ ኸበርም ሊሆን ይችላል አይደል አላህ አንተ ግልጽ ነው። በአንድ ገጽታው ደግሞ ምን ሊሆን ይችላል? ኢንሻ ሊሆን ይችላል። ዱዓ እያረክ ነው ነው ዚክሩላህ ወሳኒ ጠለቡ ሰላማ ሰላማን መከጀል ነው። ኦ መቅሱዱ ሙሰሊም ወሱ እኮ መቅሱዱ ግብ ነው። አልሙሰሊም ሙሰሊም ማለት የሰላም ሰጪው ግብ ነው አይደል? ሙሰሊም ማለት ሙሰሊም ሙሰሊም ሰላም ሰጪ አይደለ ይሄ ነው በቃ ومن الالفاظ التي لا تقال في حق الله تعالى ومن الالفاظ ከቃላቶች ውስጥ التي لا تقال في حق الله تعالى በአላህ ላይ ሊባል የማይገባ ቃላቶች ውስጥ ደግሞ اللهم اغفر لي إن شئت አላህ ማረኝ ከፈለግ ሰውን ራሱ እኮ አንዳንዴ ከፈለክ ስጠኝ ካልፈለክ አትስጠኝ ስትለው ራሱ ሰው ይናደዳል አይናደድም እ ይናደዳል እኮ እስቲ ረጋ በል ይላል አይደል እንዴ እንደዚህ አይነት ነገር ማለት ነው አላሁመ እግፊር ሊ ኢንሺኢተ አላህ ወይ ከፈለክ ማረኝ ካልፈለክ ደግሞ ችግር የለውም ባትምረኝ ምናምን አይነት ነው እዛው ችግር የለብኝም እኔ ሌላ የሚመረኝ እፈልጋለሁ አይነት فطلب الحاجة حاجة مفلق من الله كالله لا يعلق على المشيئة بمفلق لي من دلتل يلبتم بمفلق لي الله يكفلك እንዳርገኝ ብላ አታንደልተል ከአላህ ስትፈልግ وإنما يجزمه به بس ቁርጥ ማድረግ አለብህ وفي صحيحين بصحيح زجب عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال نبي دي بلوال لا يقول أحدكم اللهم اغفر لي إن شئت አንዳችሁ አይበል አላህ የከፈለክ ማረኝ አይበል አላሁመ አርሐምኒ ኢንሺት አላህ ይዘንልኝ ከፈለክ ለምን ከተባለ ሊያዕዚመ ልመስአላ إياك يوم قررت تهدمك فإن الله لا مكره له لا الله سجد جلو ما الناس قد دعوا بلنه ترى كم لك ما رين مثله قال فلك ليلة دم ما الله الله الله سجد جلو ولمسلم ولي وعظم رغبة في الجالوت كف يعني قلت له قال الله سفر لك بيت أنت ناس يا الله اللهم إني مذنب فأتوب إليك اللهم اغفر لي لما قدمت وما أخرت وما أسررت وما أعلنت وما أنت أعلم به مني ግልጽ ነው እያለ ራሱን ማለት አለበት መስከር መቻል አለበት ወሊዩዓዚሙ ረግባ ፈኢነ አላህ አላህ እኮ ላ የተዓዘሙሁ የሚከብደው የለም ሸይኡን አንዳች ነገር አጣሁ ከሰጠው ነገር ለአላህ የሚከብደው የለም ግልጽ ነው አላህ ወይ ከፈለክ ማሬን ግን ካልቻልክ ይህንም ምንም ችግር የለው ምናምን አይደለም ለአላህ የሚከብደው ላ የተዓዘሙ ሸይን አጣሁ አላህ በሰጠው ነገር የሚከብደው ነገር ምንም የለም። የፈለግከውን ሊሰጥ ይችላል ማለት ነው። ወናህዩ አን ዛሊክ ሊአምረኝ እኚህ ነገሮች ሁለቱም የተከለከሉበት ምክንያት ከሁለት angle ነው ይላል። ለሁለት ጉዳዮች ሲባል አላወል የመጀመሪያው አነላህ ሱብሓነ ለአላህ እኮ ላ ሙክሪሃ ለው ምን የለውም አስገዳጅ የለውም አለል በመስራቱ ላይ ወኢነማ ሁወ እነሆ እኮ እሱ የፍዓሉ ማ ዩሪድ አላህ የፈለገው ምን ይላል? ይሰራል። ቢኺላፍ አልዓብድ ከባሪያው በተቃረነ መልኩ ፈኢነሁ ነው እኮ አንድ ባሪያ ቀድ የፍዓሉ ሸይን አንዳች ነገር ሊተገብር ይችላል። ወሆ ካሪሁን እሱ እየጠላ ግን አስገድዶት አንድ አካል ሊሰራ ይችላል። ወላኪን ነገር ግን የፍዓሉ ሊኸውፊ ፈርቶ አው ወይ ከጅሎ ሚን አሐዲን ከአንድ አካል ከጅሎ ወይም ፈርቶ ሊሰራ ይችላል። አዎ እንዲህ ስጠኝ ካልሰጠኝ ይፈራና ማለት ነው ነገር ወይ ጠረባም ሊሆን ይችላል ወይም ጥይትም ሊሆን ይችላል ፈርቶ ሊሰጥ ይችላል ወይም ከጅሎ እንዲህ ካደረግኩለት እንዲያደርግልኛል ብሎ ወላሁ ለይሰ ከዛሊክ አላህ እንደዚህ አይደለም አሳኒ አነ ተዕሊቀ ማንጠልጠል አለል መሺአ በፍላጎት ላይ ከፈለክ ማሬን ብሎ ማንጠልጠሉ የዱሉ ያመላክታል አላ ፉቱሪ ፊጠለብ በፍላጎቱ ላይ ፉቱር አለበት እሱ ካላ በመፈለጉ ላይ ምን አለበት ፉቱር አለ ፍጡር ማለት መገደብ ወይም ደግሞ በቃ በራሱ መረጋጋት ማለት ነው። ወቂለቱ ረግበቲ ፊሂ እንዲሁም ክጃሎቱ ምን ብሎታል? ቂላ ቂላ ማለት ሴቶች ማሳነስ አይደል? ፈይን ሐሰለ ከተከሰተ አላህ እንደው ከማረው ጥሩ ወይላ ኢስተግና ነው። በቃ ካልማረኝ ምንም አይደለም ብሎ በራሱ ምን ይላል? ኢስተግና ኢስተግና ማለት ይብቃቃል። ወአዳ የዱል ይህ ያመላክታል አላ አደሚል ልእፍትቃር ኢለላህ ሰውየው ወደ አላህ አለመከጀሩን ያሳያል። ወፊ ሪዋየት ሊሙስሊም ያው እንግዲህ በሙስሊም ዘገባ ላይ ደግሞ እንደመጣው አላምሩ ቢተዕዚም ጠለብ ነው። እኛ የታዘዝነው ክጃሎታችንን ክፍ እንድናደርግ ነው። አዎ ላቅ ማድረግ አለብን። ሊአን አላህ የፈለግነውን እንደው ትልቅ እንጠይቅ። አንዳንዱ በቃ ቤት ሲጠይቅ ባለፈው እንዳልኳችሁ ያ አላህ እንደው ምን ይላል አንገቴን እንደው ማስገባበት ቤት አላህ ቢሰጠኝ ይላል። የትነው አንገቱ ገብቶ ሌላው ያው ሌላ ቦታ የት ሊያስቀምጠው እንደሆነ ባይታወቅም ማለት ነው። እንዲህ አይነት እንደው በቃ ትንሽ እንደው ቤት እንደው ለክፍል ለምጠይቀ ሁለት ክፍል ለምጠይቃለህ ሰው አይደለም አላህ አላህን የምትጠይቀው ለምን ሁለት ክፍል ቤት ትገድበዋለህ? ምን ነው ሰፋ ብታረግ ግልጽ ነው። እዛው ግቢ ውስጥ ምናምን መስጊድ የሚሆን መስጊድ ግቢ ውስጥ እዛው ያንተ ቤት አለ፣ እዛው ደግሞ ምን አለ መስጂድ የሚሆንበት ምን ችግር አለው? ግልጽ ነው። ለአካባቢው ሰው ውሃ የምታወጣበት ጉድጓድ የቆፈርክ ሁሉም እየገባ ካፍሩ ሙስሊም የሚጠቀምበት ውሃ የምታወጣበት ግልጽ ነው። ችግር አለው? አንተ ለምን ብለህ ቤት ትጠይቃለህ? ምን እኔ እኮ ቢሆን በቃኝ ሰላም ያን አላህ ላይ የተዓዘሙ ምክንያቱም አላህ ምንም የሌለው የለም ይከብደው የለም ሸይኡን አንዳች ነገር አጣው ምን ባለው በሰጠው አይ ላ የቅቡሩ አለይህ ሱብሓነህ አላህ እኮ አይከብደውም፣ አይልቅበትም። ሱብሓነሁ ወላ ዩዓሲሩሁ አዎ አይከብደው። ዩዓሲሩሁም እንደዛው ተመሳሳይ ነው። የሚያቅተው አይደለም። ዩዓሲሩ የሚያቅተው ወደ ወለይሰ ዒንደሁ ቢዐዚም እሱ ዘንድ ምንም ከባድ ነገር ላቅ ያለ ነገር ምንም የለም ለሱ ማለት ነው። ወይን አظመ ፊ ነፍሲ ልመክሉቅ ከፍጡራኖች አንጻር ግን ከነፍሳቸው ላይ ካለው አንጻር ግን ምንድነው ትልቅ ሊሆን ይችላል። ከአላህ አንጻር ግን ትንሽ ነው። ወዛሊከ ሊከማሊ ፈضሊሂ ይህ ምንድን ነው? አው ትሩፋቱ ምን ስላለ ነው? ላቅ ሙሉ ስለሆነ ነው። ሊከማሊ ፈضሊሂ ወጁዲሂ ጁድ ማለት ማለት ለጋስነቱ ጁድ ማለት ለጋስነቱ ነው። ወሰዓቲ ጊናሁ እንዲሁም መብቃቃቱም ሰፊ ነው። መብቃቃቱም ሰፊ ነው። የሱ ጊና ሀብቱ ማለት ነው። ሀብቱ ማለት ነው። ወሆ ዩዕጢ እሱ ይሰጣል አልአዛኢም ትልልቅ ነገሮችን ለፍጡራን መስጠት ይችላል ወላ ዩዕጂዙሁ ሸይኡን አላህን የሚያቅተው ነገር ምን ይልል ምንም ነገር የለም ግልጽ ነው إنما أمره إذا أراد شيئا أن يقول له كن فيكون إنما أمره نهك يسو تزاز إذا أراد شيئا أن نشنقر يفلق كثيرا አየቁለ ለሁ ለሱ ሊለው ከፈለገ ሊያዘው ኩን ይለዋል። ቁም ብሎ ያዘዋል። ፈየኩን ይሆናል። በቃ ምንም የሚሰራው ነገር የለም ማለት እናንተ ግን ላባችንን ጠብ አድርገንም ከተሳካልን ጥሩ ነው። ومن الألفاظ ከቃላቶች ውስጥ التي لا تقال في حق الله تعالى ለአላህ ሊባል የማይገባ ቃላቶች ውስጥ الإقسام على الله በአላህ ላይ መማል ነው ኢዛ ካነ አላ ጂሃት አልሀጅሪ ከሀጅር ሀጅር ማለት ترك ማለት ነው ከሀጅር አንጻር ሀጅር ማለት ترك በቃ ከሀጅር አንጻር جهة አቅጣጫ ማለት ነው አለይ አላ የፍዓል አልኸይረ ምን ላይ ሰራ ጥሩን ነገር ላይ ሰራ የሚምል አለ ይህን የመሰላሰሉ ነገሮችን በአላህ ላይ መማል አይገባም ጥሩ የምንሰራው ለማን ነው ለአላህ ጥሩን ነገር ደግሞ ላለመስራት መማል ማለት አላህን ከማምለክ ለአንድ ሰው እኔም ለአንተ ምንም አልሰራም ብትል ነው ለአላህ ኸይር ምንም አልሰራም ብለህ ማለት ይቻላል ይሄንን በቃ አላህን ማላቅን ስላላላቀው ነው ስላላላቀው ነው ሰውየው እንደሚለው ማለት ነው وعن جندب بن عبد الله رضي الله عنه أن رسول الله صلى الله عليه وسلم حدث عن رجلا عن رجلا النبي عليه الصلاة والسلام تناقر عند سو قال بلو والله لا يغفر الله لفلان الله لا يقليك وأيمره ماله ወኢነ አላህ ተዓላ ቃለ አላህ በዚህ ጊዜ አላህ እኮ ገሌን አይምረውም ሲል አላህ ብሎ አለ። መን ዘለዚ የተዓላ ማን ነው እስቲ ያ የሚምል አለየ በኔ ላይ አላ አግፊረ ሊፉላን ለእገሌ እንደማልምረው የሚምል ማን ነው? ፈኢኒ ቀድ ገፈርቱ ለሁ እኔ ለሱ ምሬዋለሁ። አሕበብቱ አመለክ ያንተን ስራ ደግሞ ምን ብየዋለሁ? አበላሽቻለሁኝ። ወላሂ ከማዕከላችን እንግዲህ ወንጀልን የሚሰራ ሰው አለ። ግልጽ አለ። እኛ ወንጀለኛ ነን ሁላችንም። ግልጽ በጠና ሁኔታ ደግሞ ወንጀልን አለ እርሱ ወኝ አላህ ማይምረው እሱ ሙጅሪ ብላል። ግልጽ ነው። ያንተን عاقبة ታውቀዋለህ። አላህ እኮ ከፈለገ ከታላቅ ከሚባል ሼኽ ውስጥ ምን ትልቅ ቄስ ሊያወጣ ይችላል። ፓትሪያርክ ሊያወጣ ይችላል። ከትልቅ ፓትሪያርክ ደግሞ አላህ ከፈለገ ምን ሊያወጣ ይችላል? ትልቅ ሼክ ሊያወጣ ይችላል። ግልጽ ነው። የሰውን عاقبة አናውቅም፣ ግን ሰውን እንመክራለን፣ ተው እያልን እናስጠነቅቃለን። ግልጽ ነው። የማንንም አቂባ ማንም አያውቅም። ረዋሁ ሙስሊም። ስለዚህ ፈኢኒ እኔ እኮ ቀድ ገፈርቱ ለሁ ወአሕበብቱ አመለክ ብሏል ነው። ወተአሊ ተአሊ ማለት ሚነል አልያ አልያ ከሚለው ነው የመጣው ቢተሽዲድ ልያ ወይል የሚን እሷ ምንድነች? ማላ ነች። ومعنى يتألى مالت يحلف يملال وقوله من ذا الذي ما ነው እስቲ አለ ኢስቲፍሃሙል ኢንካር ይህ አጠያየቅ ምንድነው የኢንካር ነው የኢንካር ማለት ማለት ሰውን የሆን የማጭረፍረፋል እንዴት እንዲህ ይላል መሎ ማለት ነው ማን ነው እስቲ እንዲህ የሚለው አደር ረጁል ይህ ሰው ደግሞ አሳ አላደማ አላህ ካላህ ጋር ያለውን ስርዓት አጣ አንዳንዴ ወላሂ ወደ አላህ ስንቃረብ ሌሎችን ሁላ ሁሉንም ወንጀለኛ አድርገን እኛ ነፃ የምንወጣ ሆነ ቅዱስ የምናደርግበት አጋጣሚዎች ይኖራሉ። ግልጽ ነው። እንደዚህ አይነት ነገር ከባድ ነው። ግልጽ ነው። ኸዋሪጂ የሚባሉ ቡድኖችና እነ ተክፊሪዮች የወጡት ከዚህ አንጻር ነው። ግልጽ ነው። እነሱ ዘንድ ትንሽ ወንጀል የሰራ ከላስ ያከፍሩታል ማለት ነው። ግልጽ ነው። ሹፍ ኸምር ስትጠጣቢያ ማለት አንገትን ነው የሚያነሳለን። የአላህን ስብሐነ ወተዓላ ትእዛዝ ትጣራመሳለህ እንዴ? እሱን ትእዛዝ ነው የሚለው። ግልጽ ነው። ቢሙጀረድ ፊዕሊሂ ሚነል ከባይር ዩከፍሩን ያከፍሯል እንኳን አይደለም ለአልይም አልተመለሱም አይደል እንዴ ግልጽ ነው ወመን ለም ያሕኩም ቢማ አንዘለ አላህ ፈኡላይከ ሁም ልካፊሪን የሚሉ ቀሩበት የቁርአን አንቀጽ ሌላ ነገር ነቢዩ አለይሂ ሰላቱ ወሰላም ደግሞ መጥቶ ማለት አይዲል እነከ አላለም እንዴ አንተ ፍትሃዊ አይደለም ነብዩ ጋር መጡ እንደዚህ ያለ ድንበር አላፊ ይፈጠራል ማለት ነው ግልጽ ነው። ሰው ልጅ መረጋጋት መቻል አለበት። وهذا الرجل عصى هذا مع الله ወሐከመ አለይ በሱ ላይ ፈረደ ወቀጠዐ አነሁ ላ የግፊሩ ሊሃዘል ሙዝኒብ ለዚህ ወንጀለኛ እንደማይማር አድርጎ ሳለ ፈከአነሁ ሐከመ አለላህ ስብሓና ፈረደ በአላህ ፍርድ ላይ እሱ ፈርዶ ጨረሰ ፈከአነሁ ሐከመ አለላህ ስብሓና አላህ ሳይፈርድ እሱ ፈረደ ወሀዛ ሚን ጀህሊ ከዚህ በፊት ሳስተምራችሁ ላዕኑል ሙአየን አይቻልም ብያቸዋለሁ አንድን ግለሰብ በተናጠል መርገም አይቻልም ወለው ካነ ከበደ ወለው ካነ ደረጀ ግልጽ ነው። አይቻልም ብያለሁ። ግልጽ ነው። የእሱን አቂባ ስለማናቅ ማለት ነው። ግልጽ ነው አለ እንዲህ አድርገን ሙዐየን መርገም አይቻልም ብያለሁ። ግልጽ ነኝ። መሐል ማዕሲ መርገምና ያ ይለያያል። ወሀዛ ሚን ጀህሊሂ ይህ እንግዲህ ከምንድን ነው ከመሀይምነቱ የመነጨ ነው። ቢሙቃም ሩቡብያ በጌትነት ቢመቃም ሩቡብያ በጌትነት መቃም ላይ ማለት ነው ለአላህ የሚገባውን የጌትነት እንትን ላይ አለመረዳቱ ነው ሰውየው ምን ያለው የማለው ወክቲራሪ ቢነሱ በነሱ ተሸነገለ በስራው ምን እንዴ ይሄንን እየሰገር ይሄንን እየሰራው እሱ እንዲሆኑ አላህ ሊምረው ነው እንዴ እኔ ገና ሰሪ ሰግጄ ራሱ አላህን እየፈራው እሱ ገና ሳይሰግድ አላህ እዚህ ፈወይሉ ሊልሙሰሊን ብሎ እሱ ሰላት ሳይሰግድ ጀነት ሊገባ ነው እንዴ ብሎ ጨርሶታል ማለት ወኢድላሊህ ቢዛሊክ በዚህ የተነሳ ሰውየው ከሰውየው አንጻር ኢድላል ውስጥ ገባ ኢጅተራ አለይ ማለት በእሱ ላይ ተላለፈ ድንበር ማለት ነው ኢድላል ማለት ወኢድላሊህ ቢዛሊክ በዚህ ምን አለ በሰውየው ላይ ተላለፈበት ፈዑሚለ ይህ ሰውዬን እንግዲህ አላህ ስብሐነ ወተዓላ ያው ጀዛውን ሰጠው ማለት ነው ፈዑሚለ ቢነቂድ ቀስዲህ ሐሳቡን የሚጻረር በሆነ መልኩ አላህ ስብሐነ ወተዓላ ተቃራኒ በሆነ መልኩ ጀዛውን ሰጥቶ ፈኡሚ ለማለት እዚህ ጀዛውን ሰጥቶ ማለት ቢነቂድ ቀስዲ እሱ ካሰበው በተቃራኒ ማለት ነው። የእሱን ቀስድ በሚጻረር መልኩ ምን ማለት ነው? አላህ አይንረውም ብሏል አይደል? አላህ ደግሞ ምን አለ? እሱን ሳይሆን አንተን አልምርህም አለ። ገብቷቸዋል? ገብቷቸዋል? ነቂዲ ቀስዲ ማለት ያ ነው። ከሱ ንያ በተቃራኒው መልኩ ነው። ወጉፊረ ለሃذا المذنب ለዚህ ወንጀለኛ ተማረ ቢሰበቢ በሱ ሰበብ እሱ ተማረ። እንደው ይሄ ሰውዬ በመማሉ ምክንያት አላህ እኔ አልምርም ምሬዋለሁ ለሱ ወኡፍቢጥ አመሉ የእሱን ስራ ደግሞ አላህ አበላሸበት ቢሰበቢ هذه الكلمة السيئة በዚህ መጥፎ በሆነው ንግግሩ አለቲ ቃለሃ ያቺ የተናገራት ማና ማዕነው ከመሆኑ ጋር ካነ ዓቢድን ዓቢድ ከመሆኑ ጋር ስንቱ አለ ወላሂ ሐቂቀተን ከተለያዩ መንሃጅ ሙንሃሪፍ ከሆኑ ሰዎች መንሃጃቸው ሙንሃሪፍ ከሆኑ ሰዎች እናስተነቅቃለን። ግን ነስአሉላህ ጀለ ወዐላ የህዲየው ግልጽ ነው እንጂ ዝም ብለን እንደ ካፍር እሱ እንዲህ ነው ኩፍር ላይ ከወደቀ ሰውየው እሱ ኩፍር ላይ ወድቋል ብለን መናገር ስለ አቂባው ማውራት የለብን። ስለ አቂባው ማውራት የለብን። ማውራት የምንችለው ስለምኑ ነው? ስለ ተሳሳተው ነው። ስንት አለ መናሃጁ ሙናሃሪፍ የሆነ ከዛ በኋላ ተመልሶ ደግሞ የሚገርም ሰለፊ የሚሆንበት አጋጣሚዎች ብዙ ናቸው። ቃለ አበሁ አቡ ሁረይራ አቡ ሁረይራ ብሎ ይላል። ይህንን አዲስ ተንተርሶ ምን ይላል? ተከለመ ቢከሊመቲን በንግግር ተናገረ አለ አውበቀት ዱንያሁ ወአኺረተሁ ዱንያውንም አኺራውንም ያበላሸበት አውበቀት ማለት አህለከት ነው ያጠፋበት ያበላሽ ففي الحديث በሐዲስ ውስጥ እንግዲህ የመጣ ደግሞ አለ ውጁብ ተዓዱብ مع الله سبحانه ከአላህ ጋር ስርዓት ሊኖረን እንደሚገባ ይህ ሐዲስ አስረድቶ ነው ፊላቅዋል በንግግር ወላፍዓል በተግባራችን በሰዎች ላይ መንቦጣረር አሁን የተግባር ነው አይደል የተግባር ነው በአላህ ተግባር ላይ አንተ ትልቅ ነኝ ከሁሉም ማለት አላህ ነው ትልቅ በሁሉም ላይ ወተሕሪሙ ልኢድላሊ አለላህ በአላህ ስብሓን ወተዓላ ተግባር ላይ አንተ ደግሞ ድንበር መተላለፍ ወልዕጃቢ ቢነፍስ በነፍስ መገረም واحتكار الآخرين ሌላው ማሳነስ وتحريم الحلف መማልም ሐራም መሆኑን ሐዲሱ አስረድቶናል አለላህ በአላህ ላይ ኢዛ ካነ አላ ጂሃድ ልሀጅሪ ከሀጅር አንጻር ከሆነ ግልጽ ነው አለ አንድን ተግባር ላለመስራት አለይህ አላ የፍዓል ልኸይረ መልካምን ላለመስራት ቢዒባዴ በባሪያ ላይ ለሱ ምንም አልውልለትም አነ ላ ኡከሊሙ ምናምን እያልክ ማለት ነው አማ ኢዛ ካነ ልሐሊፉ መማል ከሆነ አለላህ ባላ ላይ አላ ጂሃቲ ሑስኒ ظኒ ብሂ ጥሩን ጠርጥረ ግን ብትነ ሱብሓነሁ ወረጃኢ ልኸይሪ ኸይርን በመሻ ባላ ላይ ብትምል ይቻላል هذا جائز يبقال كما جاء في الحديث إن من عباد الله من لو أقسم على الله لأبره كالله ባሪያዎች አሉ አለ በአላህ ላይ ቢምሉ አላህ መልካም የሚውልላቸው አላህ እንዲህ ያደርጋል ግልጽ ነው በአላህ ላይ በየቂን ብሎ ካለ አላህ የሚያደርግለት አላህ እንዲህ ያደርጋል ብሎ ተናገረ በቃ በጣም አቢድ ከመሆኑ የተነሳ በቃ አላህ ማለት ኩራሳ የሚባል ነገር አለ አስቀድሞ አላህ የሚያሳውቃቸው ሙዕጂዛ የሚሰጣቸው ላበረው ማለት ማለት መልካም የእሱም መሐላ ተፈጻሚ የሚያደርግለት ማለት ነው وفي الحديث بحديث እኮ وفي حديث جندب بيان خطر اللسان የምላስ አደገኝነት ታይቷል በዚህ ሐዲስ ላይ ወውጁብ ተሐፉዝ ሚንሁ ምላስን በጣም መጠበቅ ያስፈልጋል። ወላሂ በአሁኑ ሰዓት የሚላስ ኔትወርክ ነው ያስቸገረው ማለት ነው እና social media ም ተጨማሪ ደግሞ በፊት እሱ ነበር። አሁን ደግሞ social media በጣም አስቸጋሪ ሆኗል። የተረጋገጠም ያልተረጋገጠውንም ሰው እየተቀባበለ share ያደርጋል፣ post ያደርጋል። والله ሁሉም የራሱን የድርሻውን ወንጀል ይይዛል። ሳያረጋግጥ የሚለቀው ነገር ሁሉም የድርሻውን ያገኛል። ግልጽ ነው አለ። አንድ ሰው ላይ ድንበር ማለፍም ሊሆን ይችላል፣ የተለያየ ነገር post ቢደራረግ ሁሉም የድርሻውን ያገኛታል። ያላረጋገጠውን ነገር ግልጽ ነው። ዝም ብሎ ነው በቃ የሌለ ነገር ማለት ነው። ስንት ጊዜ እኛ እንደው በወሬ ደረጃ ነው ሱዴስ ሞቷል። ግልጽ ነው። አብዱራህማን ሱዴስ ሸክ አብዱራህማን ሱዴስ አሪ ስንት ይሞታል። አንድ ጊዜ ቀርቦ ሁሌ እንደገደሉኝ ነው ያለው እሱ ራሱ ከርቦ ማለት ነው። አብዛኛውን ይህንን ኢንቲሻር የሚያደርጉት ችግር ያለባቸው ነው እሱን የሚጠሉት። በተለይ ሺያዎች ግልጽ ነው። ስንት የመግደል ሙከራ አድርገውበታል። እሱ ታላቅ አሊም ሼክ ነው ማሻአላ الله ورعاه من كل سوء እና እንደዚህ የሚያረ ያን የሚያመጣና ዝም ብሎ ኢንቲሻር ከየት አመጣን ማረጋገጥ ነው ከሆነ እንትን ውስጥ ገብቻ አይቼ ምናምን ነገር ታውቃችኋለህ ማታቀውም ስለዚህ እያንዳንዱ حتى አንድ እንኳን like የምናደርጋቸውን ሰዎች ከነሱ ጋር አብረን የምንቀባበላቸው ሰዎች ምንነታቸውን ራሱ ማወቅ አለብን። የእነሱን እያንዳንዱ ግልጽ ማለት ገብተን ከነሱ ጋር ያለ ግንኙነት ከማን ጋር እንዳላቸው ምናምን እያንዳቸውን ማያውቃል ምንድን ነው የሚባለው? account ነው የሚባለው። እያንዳንዱ እንትናቸውን ማወቅ መቻል አለብን። ግልጽ ነው። ዝም ብሎ ብቻ ቢሙጀረድ እኛም የድርሻው ተካፋይ እንዳሆነ وعن معاذ بن جبل رضي الله عنه قلت يا رسول الله وإنا لمؤاخذون بما نتكلم به እኛ በምንናገረው እንዴት ነው እንያዛለን ቃለ ተኪለት ከኡሙከ ያ ሙዓዝ እናትህ ትጥጣህ እናትህ ትጣህ ብትሞት ይሻላል እንደሚባለው ማለት ነው አይደለ እኛ ሀገር እንዲህ አይነት የተለመደ አለ ቀጥታ እርግማን ሳይሆን ይህንን አታውቅም እንደ አፈር ብላና እንደሚባለው ዋል ኩቡና ሰው ልጆች ይደፋሉ እንደ في النار በእሳት ውስጥ على وجوههم በምን በፊታቸው أو قال على مناخرهم ወይም በአፍጢማቸው إلا حصائد ألسنتهم ምላሶቻቸው ባጨዱት እንጂ ረዋው ቲርሚዲ ወሰሐው ስለዚህ የምላሳችን ይጠይቃል ማለት ومما سبق ካሳለፍነው አንጻር የተበየን ግልጽ ይሆንልናል አነሁ የጂቡ ተሐፉዙ ፊል አልፋዝ በምንናገራቸው ቃላቶች ላይ ጥንቃቄ ማድረግ አለብን፣ መጠባበቅ አለብን። ፊል ቃላቶች ወልኢብቲዓድ አን ለፍዝ ለዚ ፊሂ ሱኡ አደብ አላህ ሱብሓነሁ ከአላህ ጋር መጥፎ ስርዓትን የሚያላብሱ የሆኑ ቃላቶችን መራቅ መቻል አለብን። ሊአነ ሀዛ ዩኪሉ ቢልዓቂዳ ለምንድን ነው አቂዳ ምን ይላል ያጓድላል። ወዩንቂሱ ተውሂድ ተውሂድንም ምን ይላል ያጓድላል። ክፍተት እንዲፈጥር ያደርጋል። አቂዳው ላይ ማለት ነው። ክፍተቶች ይመጣሉ። ፈላ ዩቃሉ አሰላሙ አለላህ ሰላም በአላህ ላይ ይሁን ተብሎ አይባልም። ያነ ሁወ ሰላም ሱብሓነ ጥራት ይገባውና አላህ ስብሓነ ወተዓላ እሱ ራሱ ሰላም ወሊአነ ሰላም አላ አሐድን ምክንያቱም በአንድ አካል ላይ ሰላም ይሁን ማለት ዱዓውን ዱዓ ነው ቢሰላመቲ ሰላም እንዲያደርገው አላህ ወላሁ ስብሓነ ዩድዓ አላህ እኮ ይለመናል ወላ ዩድዓ ለሁ ለእሱ አይለመንለትም ወላ ዩቃሉ አይባልም አላሁመ እግፍር ሊ አላህ ሆይ ማረኝ ወርሐምኒ እዘንልኝ እንሽእተ ከፈለግከ ይባል ወነህወ ዛሊክ ወነህዊ ዛሊክ ይህንን የመሳሰሉ በል እንዲያውም ኩሉ ዱዓኢን ኩሉ ዱዓኢን ሁሉም ዱዓ ልመና ዩእታ ቢህ አላ ሰቢል ልጀዝብ በምን አይነት መንገድ ነው መምጣት ያለበት ቁርጥ ባለ መልኩ ነው መምጣት ያለበት። ቢላ ተዕሊቅ ቢልመሺአ አላህ በፍላጎቱ ላይ ማንጠልጠል የለብን። ከፈለክ እንዲያርግልኝ ከፈለክ እንዲያርግልኝ እያል መሆን የለበትም። ማንጠልጠል የለብንም። ሊአን አላህ የፍዓሉ ምክንያቱም አላህ ይተገብራል፣ ይሰራል ማ የሻ የፈለገውን ወላ ሙክሪሃ ለሁ ለእሱ አስገዳጅ የለውም። ዋናው ነው እኮ ላ ዩቅሲሙ አለላህ በአላህ ላይ አይምልም መማልም የለበትም አላ የርሐመ ፉላንን አላህ ገሌን አይምረውም ብሎ መማልም አይቻልም። አው የግፊረ ሊፉላኒን ወይም ለገሌ አላህ ስብሓነ ወተዓላ አያዝንለትም፣ አላህ ለገሌ አይምረውም ማለትም አይቻልም። ሊአነ ሀዛ ኸጠሩን ሊአነ ሀዛ ሐድሩን ይህ ክልከላ ወመንዑን ማቀብ መከልከል ነው። ሊረሕመቲላህ የአላህን እዝነት ከሰዎች ምን አለ አቀብን ከለከልን። የአላህ ረህመት ሰፊ ነበራል፣ እኛ ግን አሳጠር ነው ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላምን እንኳን ያ ሰውዬ ማለት ነው ምን ውስጥ የሸነው ሰውዬ መስጊድ ውስጥ የሸነው ሰውዬ በቃ ማለት ሁሉም ተነስቶ በጫማ የመታዋል፣ በልብስ የመታዋል፣ የሰደበዋል፣ ሁሉንም አያቸው። በቃ በደንብ አይቷቸዋል። ግልጽ ነው። ነቢዩ ግን ተውት እኮ ይጨርስ ብለው ነበረ። ከጨረሰ በኋላ አላሁመ እግፊር ሊ ወሊሙሐመድ አላ አላህ ለኔና ለሙሐመድ ማር ግልጽ ነው ከኔና ከሱ ውጭ ግን ማንንም አትማር ሲል የአላህን ስብሓነ ወተዓላ እዝነት ምን አልከው ምን አልከው አሳጠርከው አሉት ግልጽ ነው አለ ሰፊ የሆነ ሁሉንም ማር ብትል ትችላለህ ግልጽ ነው ነብዩ እንኳን እንደዛ በድሏቸው ደማቸው እየተጅረከረከ ለህዝቦቻቸው ያደረጉት ዱዓ ግልጽ ነው اللهم اغفر لقومي انهم لا يعلمون እነሱ ምን ያሉ አያውቁም ነው ያሉት ማለት ነው ወሱኡ ظن بالله በአላህ ላይ መጥፎ ጥርጣሬ መጠርጠር የለብንም ከማ አነሁ ላ የጁዙ አን ዩቃል መባሉም የሚበቃ አይደለም ማሻ አላህ ወሻአ ፉላን አላህና ገሌ ካሉ እየተባለ አንድነት ማምጣት እንግዲህ አላህና አንቺ ካልሽ እንግዲህ አንተና አላህ ካሉ እየተባለ የሚባልን ነገር አይቻልም ወኢነማ ዩቃሉ ማሻ አላህ አላህ ካለ ثم شاء فلان ከዚያም እገሌ ካለ ነው መባል ያለበት ሊአና አጥፈ ልዋቢ ምክንያቱም ባለፈው ይህንን አይተናል ምክንያቱም በዋው አጥፍ ማድረግ የቅተዲል ሙሻረካ አንድነት መጋራትን ያሳያል ይላል ወላ አሐደ ዩሻሪኩ ላህ ሱብሓነህ አላህን ደግሞ የሚጋራው የለም ወዩሳዊ የሚስተካከለው የለም ፊ አምሪ ምን አልኡሙር በማንኛውም ጉዳዮች ላይ ማለት ነው ወአመ ለአጥፉ ቢቱመ ቱመ በሚለው ግን ማምጣቱ ፈኢነው የቅተዲ ተርቲብ ተርቲብን የሚያሳይ ነው ቅድመ ተከተልን ነው ከአላህ ፍላጎት በዋና መሆኑን ነው። ወተብዕያ ተብዕያ ነው የሚያሳየው ተከትሎ መምጣትን ነው። ፈተኩኑ መሺዓቱል መክሉቅ የፍጡራን ፍላጎት እንደሚሆን ነው። ታቢዓተን ምን ተከታይ ሊመሺዓቲላህ የአላህ ምን ፍላጎት ሱብሓነሁ ጥራት ይገባው ነው። ወሐሲለተን የምትገኝ ነች ባዕዳሃ ከአላህ ፍላጎት በኋላ ወለይሰት ሙሻሪከተን ለሃ የአላህን ፍላጎት የምትጋራ ነች የሚለውን አያሳይም። وكل هذا ይህ ሁላ የጠቀስ مما يؤكد የሚያጠናክርልን ነገር ነው على المسلم በአንድ ሙስሊም ላይ وجوب دراسة العقيدة አቂዳ መማር የሚባለው ነገር واجب መሆኑን ያሳያል። ምክንያቱም እንደዚህ ባይማር ኖሮ የሚፋለሱን ነገሮች ውስጥ ይገባል ነው ومعرفة ما يصححها አቂዳን የሚያስተካክሉ ነገሮችን ማወቅ አለበት። وما يخل بها አቂዳን ደግሞ ክፍተት እንዲያመጣ የሚያደርጉ ነገሮችን ጠንቅቆ ማወቅ አለበት። ሐታ የኩነ ዐላ በይነህ በምን ላይ እስኪሆን በመረጃ ላይ እስኪሆን ድረስ من أمره ከጉዳዩ ማለት ነው። أي من أمره من دينه። ዋታ ላይ ዕቃ እስኪያወድቅ ድረስ ፊል መሕዱር ከተከለከሉ ነገሮች ላይ አዎ እንዳወድቅ ማለት ነው። وهو እሱ لا يشعر ሳያውቅ እዛ ውስጥ እንዳይገባ መጠንቀቅ አለበት ይላል። ወፈቀ አላሁ አልጀሚዕ አዎ ሁሉንም አላህ لا كنا من قد يقتن إلى للعلم والنافع لا تكام يقتلنا ولا عمل الصالح ملك عمل لمسرات يوفق إلى الله اللهم أمين هذا وصلى الله على نبينا محمد وعلى آله وصحبه وسلم